ላኪን ላ ዩዕተመድ አሉ በእንትና በኦሮሞ ውስጥ ጥሩ አይደለም ግን ይሄ ስም አልሙሂ ሀይ የሚያደርገው ዲንን የሚያግዝ ነስረዲን ራእሰ ዲን የዲንን ደግሞ መሪ ያ ከአላህ ነው ለመጃዝ ምናምን ብሎ ለመጃዝ ይቻላል ሀቂቃ አይቻልም ብሎ አንዳንድ እንዳገራ ማ ረአይና በሩን ማዝጋት ነው ደግሞ ማነ ስምህ እሺ ያስም ጠፍታል አዲስ አበባ አንድ ልጅ ያስቀራል ሲባል ሰምቻለሁ። ማርአይቱ ተቂቀተን ከየት እንደቀራ ማድሪ ላቡት መሻይኮቹ ላይ ማቅራት አለበት። ይሄ ኪታብ ደግሞ ለሙብተዲአ ሙስሊምና ሙስሊሞችን ስለሚያጋጭ ማቅራት አይፈለግም ይላሉ። ዶቃለሊ ዶክተር ጄላን አፉን አወጥተው እንዶም አስታራቂ እንደ ይሄ ኪታብ የለም ብያቸዋለሁ። ጥሩ ኪታብ ነው። ነገር ግን ፈተል መጂድ ውስጥ አለው፣ እዚህ ውስጥ አለው። አቂደል አልዋስጥያ ውስጥ አለው፣ እዚህ ነው አለው። እናንተ ለሱ ካላሰባችሁ በግድ እንትን አለም ቅሩ አለም በግድ አሁን ከእናንተ ጋር መጀመሪያ ብልባ አሁን ሄዷል። ማቅራት ብቻም ሳይሆን ኢስቲዕማል የሚችል መጠቀምን የሚችል ሰው ነው። ኪታብ ማንኛውም ይቀራል፣ ነገር ግን ፋይዳውን አግኝቶ የሚመለስ ነው። ይህንን ቀርቶ ግን ሙብተዲያ ይሆናል ብዬ አልገምትም። ይህንን የቀረ ሰው ሙብተዲአ ይሆናል ብዬ አልገምትም። እሺ ጥሩ ያላ ሰሙ አላህ አዘወጀል አልሙህም ኸይር አላህ አድርገው። እዙን አንዳንዶቹ አሁን እዚህ ጋር ማታ የሚቀሩ ተማሪዎቹ አንዳንዶቹ ክታብ የሚችሉ አሉ፣ አንዳንዶቹ ምንም የማይችሉ አሉ፣ ይቾክላሉ። ግን ሸሩስና ቅረም ብለን ጀምሮ ነበሩ፣ በመሃል ተው። እንደው መጥቶ አንዳንድ እንደዚህ የሚቀሩት ዛሬ እችኛን ቃላት ጠይቆ ወደ ቤት ይሄዳል። እንደዚህ ለይስ ሸሩት ሱና ቀርቷል አይባልም። ይሄ ያ አኺ ለማስተማር እንዳትቸኩል። ወስየቲ ወላሂ አልዮም ገደን አሁን እዚህ የጠፉት ምንድን ነው? ሰዋውን ካን ዩኒቨርሲቲ የሚማሩት ተማሪዎቹ እንደ ከዲር ምናምን፣ ሌሎቹ ሙሂዲን ለማስተማር ይቸኩላሉ። ላ يا أخي በፊት ማማር አለባችሁ። አስለን አስለን أيوه ወይም ለወንድም ዳዋ ካረኮ ነው እንጂ ዝም ብለህ ሀልቃውን ቁጭ ብለህ ማስተማር የለብህም። መጀመሪያ ክታቡን ሳትቀራ በፊት እንተቤ ሌላ ደግሞ በአሁኑ ሰዓት ደግሞ በየቦታ ደግሞ ካሴትና ሚሞሪ መባል ከዚህ ይሄንን ማስማት አያስፈልግም። ሀስላን እኔ የምለው ኪታቡን ቅራ። ከዛ በኋላ ነው የምትሰማው ሀላልና ማሆሩን ዋዕድና መውዒድ ማሆኑን ናሲክና ማንሱክ ሰውየው የተናገረ ትክክል ማሆኑና አላማሆኑን የምታውቀው ከቀራ በኋላ ነው። አነው ሲለከ ካሁን ጋር ከተማሪዎች ጋር እየተጋጨን ያለ ነው። እንደው ነጋት እንዳመጡ ካሴት የሚባል ቪዲዮ የሚባል ሰዓ እንኳን ሙሐደራ የሚባል እንዳትመለከቱ ቅሩ ክታብ ብያቸዋለሁ። ግማሾቹ በዛ ነው የጠፉት። አቡበከር ምንክል ሳታውቅ አትቀርም። አንድ ኢብራሂም ለምን ካሴት ለምን ይከለክናል ብለው በዛ ነው የጠፉት። የአኪ ሰለፍ መንሃጅ እንፈልጋለሁ የምትል ከሆነ በፊት ቅራና ከዛ ከቀራ በኋላ አዳምጥ። ሰውየው ትክክል ያለው እንዳለውና እንዳላሉ ነው የምታውቀው። በዛን ሰዓት ዝም ብለህ አሁን ደግሞ ካሴት የምሰማ ከሆነ ገደል ያስገባል። ስንቶች ናቸው ሙተመሲሊን ቢሱና። አሁን ትላንት እዚህ ትልቁ መስጊድ እጄ መግሪብ ላይ ዳዋ ለማድረግ ከለከሉኝ። አይ ለማድረግ መጥቼ ነበርኩ። አይ አንድ ኮሚቴ እንዳታደርጉ አለኝ። ውጪ ለምን? እኔ በዚህ ዙሪያ ለመናገር ፈለገ ነው። አይ ቪዲዮ ከዚህ ጋር ሰሃቦቹን ምንድን ነው ይሄ ድራማ ይሄ ትርኢት ምንድን ነው ይሄ ድራማ ፊልም ይሄንን በዚህ ይሄን የሆነ ነገር ሰምቼው ረድ ለማድረግ እነሳ ዋ እንዳትነሱ አለኝ አልሙሂም አላ ከዚህ ጋር የተያያዘው ላ ነቁል በር መክፋት የለብንም አና ቁል ለኩም ያ ኢኽዋን ብትጠሉኝም ብትወዱኝም ሐቂቀተን ኩዝ ምን አፍዋህል መሻይክ መጀልሳውን ቁጭ ብለ ከሱ አዳምጥና ሐልቃውን ከተማርክ በኋላው ማሻ ስላቂን እንደዛ እላለሁ። هذا الذي قلته ولا زال ዛሬም ለወደፊት የምለው ይሄን ነው። አማ ለእንሳን ለምሳሌ ዳዓ ብቻ የሚያደርገው ሁኩም ካልሆነ ዳዓ ብቻ ዝም ብሎ ወደ ስለ ተቋ የሚናገር ከሆነ ይኸው ፈትዋ ውስጥ የማይገባ ከሆነ ፈላ ባእሳ ፈላ ባእሳ እዚህ ላይ ሹፍ ፈላ ባእሳ ሁክሙ አሁን ለምሳሌ አንዳንዶች ካሴት ይሄ እንደዚህ ሀላል ነው እንደዚህ ሀራም ነው መሳይል ሙተፈቅ አለይሃ ዑለማዎቹ የተስማሙንበትና ያልተስማሙበትን ዝም ብሎ ተነስቶ እየተናገሩ ነው። አልሙሂም ከዚህ ጋር የተያያዘው ይህንን ቅድም ልናገር ፈለገ ነበርኩ እዛው ግን አይ ቶ ምናምን አለኝ ተውኩት። አልሙሂም በዚህ ጡላብ አልዕልም ክታቡ መሻይኮች ዘንድ ቁጭ ብሎ መዳመጡ የበለጠ ነው። ወይም ሙሐደራ ሰውየው ካለው ቢያደርግ ጥሩ ነው። እሱ ፊት ለፊት ቁጭ ብላይ እሱ ያጠፋውና የምናገረው ማስማት አይዋ ይሄ ይሻላል እንጂ አማ በካሴት እንደዚህ እክሌ ራያ እንደዚህ ብሏል፣ መሐመድ አወል እንደዚህ ብሏል፣ ሼክሌ እንደዚህ በካሴት እንደዚህ ብሏል ማለቱ ጥሩ አይደለም። ምን ተር ማዛ رأيكم يا اخوان ايش ما رأي سفاميتونا ماذا رأيكم ماذا رأيكم እስከ ሰባት ሰዓት ነው የምትቀሩት ፈላ ሐረጃ ماذا رأيكم يا اخوان ወመን ረضየ ረضየ ወመን ሰቂጠ ሰቅጥ ዛሬን ነው አሁን የዛሬ ከዚህ በፊትም ስናገር ነበርኩ። የዛሬ አንድ ወር በፊት ስናገር ኡስታዝ ሰይድ እንዴት እያረገን ነው የሚባል ትላንት ነገሩኝ። አሁን እንዴት ለምን ይከለክሏል ሲባል ናም አሁንም ይከለክላለሁ። አዎ እንዳሰሙ ከዚህ በፊት እንጡለ ተሰነዋት እኔ ላይ ቅራት ከጀመሩ በኋላ ከልክያቸው ነበር። አሁንም ደግሞ እየከለከልኳቸው ነው። ለምን ደግሞ ይናገራል ካሴት ማስማሳው ኪታቡን ቅሩ እያልኳ በተለይ ሙብተድ ሙብተድ አሁን ጀማሪ ሐራምና ሐላል እከሌ እንደዚህ ፈትዋ ሐራም ነው ይሄ ሐላል ነው ያህል ሐጁር እንደዚህ ያለው ረቢ አልመድኸሊ እንደዚህ ያለው ኩድ ማ ዳዑሁም እነሱ ያሉትን ነገር ተውና ኩድ ማ ልኪታብ ወሱና ኪታብና ሱና ከነሱ ጋር ያለውን እነሱ የሚደግፋቸውን ማውሰድ አለብን መቼ ነው የምትወስደው ኪታብ ከቀራ ነው እንጂ እነዚህ ይሻላል አልምህም على ራእይኩም አላ ሻእንኩም ባለፈው አሁን እዚህ እያስቀራን እያለ ሁለት ተብሊጎች አየን ጀማ ውስጥ ሁለት ተብሊጎች ወጡ ቁልጭ የወጣላቸው መቼም አልልም ወጡ የተወሰነ ከእሱ ቀርቶ ከሄደ አንተ ሳ እስከ 10 ሰዓት ነው እስከ 10 ሰዓት ነው የቆዩ ነው ምን ከሳ ከዘጠኝ ሰዓት እስከ 10 ሰዓት ለካ ባዳ ሰውና የሆነ ሽታ አለች እንጨት ምትባላለች አለች ትሸታለች። ያችኛ እንጨትና ባዳ ሰው ደግሞ ስነካ ነው የምታውቀው አለው። ስለ ጀማ ተብሊግ እዚህ ጋር መጥቶ በግ ምናምን አርዞ ነበሩ እያሉ ይሆናል ማድሪ አልሙህም ረድ አደረግ ነው ቀራት ቅራቱን ዘግተን ረድ ማድረግ ስንጀምረው ከቆየም በኋላ ጀማ ሁለት ጀማዎችን አየን። ምስለ ሀዛ ምንድን ነው የሰሙት? ካሴት ነው የሰሙት። ናም ከራሽድ ነው ሁለት ነው። ናም ካሴት ነው የሰሙት። አይ ምን ፈድሎ ምን ችግር አለ? እና ይክለ እና ይክለ እና ምናምን ይናገራል ስባል አልሙህም ጥሩ አይደለም። መጨረሻ ላይ እንደውም ኮፒ አድርጉልን ብያለሁ። አይ ስለ ተብሊጊ ኪታብ አለ ኮፒስት የሚያደርግልን ሰው ፈልጉ ምናምን ብዬው ነበር ለሙስጠፋ። እንደዚህ ነገር እንደዚህ ነገር ደግሞ ጡላብ አልዕልምን የሚያበላሽ ቃለ ቃለ ቃለ ቂላ ተብሏል ተብሏል የሚባል ነው። በነሱ ማስረጃ ደግሞ ሳይመለከቱ ሰምቶ ነው እንደዚህ ያለው እንደዚህ ያሉት። አልሙሂም አላህ ኸይር አድርገው። ይመረጣል ነው አፍደል ነው። ወይ ከኪታብ ማቅራት ነው እንጂ ከካሴት ማቅራት አላየው። ወመን አራዳ አን የስማ ፈልየስማ መጃሉ ዋሰው ነው። ወመን ረዲያ ይህንን የምለው ነገር የሚወድ ሰው ከሆነ ፈላ እምብ ብሎ ደግሞ አይ እሱ ያለው ትክክል ፈላ خلاص ወልመጃል ዋሲኡን ወእክትያሩን ራእይ ካላችሁ ወይም ንቅራ ራእይ ካላችሁ ሆዳችሁን ይኸው ላ ተስኩት ያኪ እኔ ደግሞ ከሚያናደኝ ሰምቶ ደግሞ አይዋ ውስጡን ደግሞ ቅር ያለውን ነገር ገብቶ ለምን እንደዚህ ይናገራል እዛ ብሎ ከምናገር እዚህ የምጠይቅን ሰው እኮ ይሻለኝ። አንተ ጀዝባ ባለጌ ሼኪ ወላሂ ለው ቃለ ሊ ምንትና ምንም ችግር የለኝ ወላሂ በእኔ ፊት ለፊት ፈላ ላኪን መንሀጅ ሰለፍ አተሰቡት እዛ ቁጭ ብለው አልሙሂም ይሄ ነው ኢንሻአላህ የድሮ ዑለማዎቹ ደግሞ የሄዱ በእነሱ ጠሪቃ አይዋ መንገዱ ጠሪቃ የሚባል ሌላ ነው ጠሪቅ ማለት እኮ ናም አይዋ እነሱ የቀሩት እንደነሱ አቀራር ቁጭ ብለ ከዑለማዎች አፍ ማውሰድ ይመረጣል ሳይሆን ዋጅብ ነው ለማን አራዳ ዋጅብ ነው ለማን አራዳ ወላሁ አለም ሙዕተበሩ ለማዎች አሉ በአሁኑ ሰዓት ወይንሁም ለምሳሌ ሀታን አሁን ይህ ቴክኖሎጂ ዘመን ነው። ቂጣ ደግሞ አስመስለው እንደ ሼክ ሳል ኡሰይሚን ይናገራሉ። በአሁኑ ሰዓት ሀል ታሪፉ መዝደሩ መክተብ ልእስላሚያ አሁን እዛ ላይ ከተባለው ናም ፈላ ሀረጃ እነዚህ ማዳመጥ ቦታውን ሳይታወቀውን ለምሳሌ ያኛም ከዛ እንትን አድርጓል። ከዛ እንትን አድርጓል። ያኛም እንደዛው መስደር የለውም። ካሰቱ ይመሳሰላል። ደምዶ ድምፁ ነው በኒ አደም ነው። ፈላ ተክተር እንደዚህ አይነት ናም ነገር ግን ከዚህም ሁሉ ደግሞ ቅራት ይቀድማል ነው። ይሄ አባባሌ ግልጽ ነው መሰለኝ። አኸዘ መንሻ አይዋ ጠራሃው መንሻ ከፈለገው ያው እዚህ ባርዛፍ ውስጥ አለ ወደዛ ጣል ማድረግ ትችላላችሁ ጠይብ እሺ አልሙሂም ጀምዓውን እንትን አድርጋለሁ በዚህ ላይ በተለይም እዚህ የሚቀሩት ካሴት የሚያዳምጥ ሰው ከተገኘው خلاص ትቻለሁ ደርሱ እንዳይመጣ ደርሴ እንዳይመጣ ብያለሁ እንተብሁ በዚህ ሳምንት ነው አደረግነው ዝም ብሎ የሙብተዲአን የማንኛውም ኢኽዋሪን ደግሞ እንትና ሳያደርግ ሳይዋ ተምይዝ ሳይለይ እያዳመጡ ነው ይህንን ደርስ ባትመጡ ይመረጣል ብያለሁ። እንደውም ልናቆም ደርሰናል። በቅርብ ጊዜ እዚህ ጋር አንዱ ዳዋ አድርጎ እሱን ዜሮ አንድ ነው እሱን አሁን ዘመኑ እዚህ ኦሮሞዎች እሱ በኪስ እንትን አድርጎ እሱን እያዳመጡ ነው። ሰውየው ፊል መንሀጅ ደዒፍ ነው፣ ለይሰ ሰለፊ አይደለም። በር ለማዝጋት ፈልገን ነው ያ ኢኽዋን። አልምህም አልምህም አልምህም ጠይብ እሺ የቱ إيه، ጋር إيه؟ هذه تمهيدية لمقدمة نقرنو كفلكو حتى في المملكة ما رأينا طلاب العلم هون سود في السعودية بمجمرة كتابوتين قالوا كذابوا هلا تمييز كذا الرقوب هلا رد وما درقوت ينو من مرطويش يلا إيه؟ صفا ثلاث الدست دا يلشين المهم الله يجعل الله خيرا ان شاء الله تثبت الله يستر ከዚህ ጋር ተያዘ ባለፈው እዚህ ጋር የዛሬ 18 ቀን እخوانዎች ማን ነው ተብሊጎቹን ደግሞ ሊታስከፍሩ ነው አሉ። በዛን ቀን እንዶ ዑለማዎቹ ባያስከፍሩ ነው እንዶ እነሱ ደግሞ አላስከፍሩም እንጂ እንደም ቀድሜ ሊያስከፍራቸው ነው ያልኳቸው። እንዶ ወላሂ ነገር ግን ሙድላ እላለሁ እንጂ አዋላቸው እንደዛ የሚያደርግ እኮ ነው። እዚህ ጋር ምን አሉ? ለምን ደግሞ ይራዋጣሉ በማንኛውም ደግሞ ሪህራሄ ያስፈልጋል ህክማ ያስፈልጋል ከነዚህ ፍርቃ ጋር ምን ችግር አለው ለማዎቹ ደግሞ በነሱ ላይ ጥሩ ነገር እየተናገሩ አለም ከነሱ ጋር ማውጣት ይቻላል እያሉ አለም እያሉ ነው هذا الذي እያናደን ያለ ይሄን ነው ወላሂ አሁን መሻይኮች ስታው ቁርአን ሱነን የቀሩት ወላሂ ሙፍት አሁን ሙፍሲዲን ናቸው በአሁን ሰዓት በተለይም في هذه الناحية በተለይም በተለይም በአሁን ሰዓት እኛውን መሻይኮች በአሁን ሰዓት ጡላበል ዒልምን እያበላሹ እያጣመሙ ያሉት የቀሩ ሰዎች ናቸው። ዒልም ቀርተናል እያሉ ወላሂ ከመንሀጅ ደግሞ ወላሂ ጡላቦቹ እንዳይቀሩ እያራቁን ወላሂ ሂዱ ሽሹ እዛ ጋር እንዳትደርሱ። ክታብ ስታየው ደግሞ ክታብ ቀርቷል። ዓለም ነው ለይሰ በዓለም ያኪ ጃሂል ሙብተዲያ እንደውም ጀማሪ አይደርስም። ሱብሃንአላህ ከየትኛ ግን ተኮን ምን ችግር አለ? ከተውሂድ በተውሂድ ባልጀምር ምን ችግር አለው? በአክላቅ ቢጀምር ምን ችግር አለ በስነ ምግባር ስለዚህ ዳዋ ዙሪያ ቢያደርግስ ሰዎቹ ለምን ይበትላል ብሎ እናጋ ተነስተው እዚህ ጋር ሱብሃንአላህ بعث رسول الله صلى الله عليه وسلم معاذ بن جبل الى ايوه الى اليمن فقال ماذا قالوا اول ما تدعوهم الاسلام ነው ولا يمنع الى شهاده لا اله الا الله عفوا السلام عليكم احمد ايه እኛ ያኪ እኛ መሬቱን ልንሸጥ ነው ልንኖርበት አይደለም። ልንሸጥ ነው ልንኖርበት አይደለም። አንድ ሺ ስንት ነው እ አንተ ዝም ብለው ዝም ብለህ ካርዶቹን አስመዝግበው በቃ ኢንሻአላህ። ለምን አሁን ደርስን ውስጥ እና አንስ 05 ና አብሽራ አትሂድና አንተ ጭራሱ ምንም ችግር የለም ያ አኺ እ እሺ በል አዱንያ ነገር ነው ህጋዊ ያልሆነ እዚህ ጋር መንገድ ላይ የሆነ ቤት አለኝ እሷን ካርድ ያምጡ ስለው ለህዝብ እሷን የተመለከተ ነው ምን ላይ ነበር አልሙሂም መሻኮች ናቸው እንደሆነ ስልኩን ደውዬለት ና አናገራለሁ ና ስሎ እምባለኝ ስልኩን ዘገብኝ። ላለከው እና ማን ነው ህግን ያውቃል፣ አንተም አታውቅም። መሻኮች ናቸው አሁን እያበላሹ በል ዕልምን እያበላሹት ወላሂ እየበተኑ እያሉ ምንም ችግር የለም፣ ምንም ችግር የለም። አላማችሁን ይዛችሁ ሂዱ። ይሄ ሼኮች በተለይም እሱ የምለው ሼህ ሰይድ የምለው እንዳታዳምጡ ያ ሙአዚን ከላኩ በኋላ ቃል ስለ ስነ ምግባር ስለ ኩሉቅ ስለ ውዱ ከይፊያ ተናገራሉ እንዴ አወል ማ ተድኡሁም ኢላ ልእስላም አይዋ ሁናከ ሸሃደ ላ ኢላሃ ኢላላህ አቂዳ ማለት እኮ ነው ስለ ነፍይና ኢትባት ነው እንጂ ስለ አኽላቅ አይደለም በተውሂድ መጀመር يقول الشيخ صالح فوزان بنتنا لا الارشاد الى صحيح الاعتقاد والرد على اهل الشرك والالحاد بمن الله في الدعوه الاسلاميه بمن الله استكفتنا يو ቃለ ወሚን አልዓጀብ ይላሉ። ከሚገርም በአሁን ሰዓት ደግሞ አንዳንድ ኩታቦቹ ጸሐፊዎቹ ደግሞ በስነ ምግባር ይጀምራሉ። ይሄ ደግሞ የነቢዩ ስላ ስለም ሱና ተቃራኒ ወይም ኺላፍ ነው ይላሉ። ሐውላ አዕለም ምን ሼክ ሳልህ ፈውዛን አዕለም ምን ረሱሉላህ ስላ ሰለም ዒያዘን ቢላህ አልሙሂም ይሄን ነው ትንሽ ተሰምቶብን ነበረ። መሻይኮች ናቸው እያበላሹ ኡማውን ያሉት የቀሩ ሰዎች ናቸው በተለይም ሁና المهم الله يستي يهديهم الى سواء السبيل طيب طيب طيب يلا طيب يا أخي أحبك من أحبك وسخطك من سخطك የፈለገው ሰው ውደድክ የፈለገ ሰው ጥላክ አያናግሩ ሰላም ደግሞ እነሱ አይሉም እኛ ምን ልም ወላሂ እነሱ ማ እኮ ማ ሩድ አለይህም መጥቶ ሰላም አለይኩም ይለኛል ወላሂ ما أرد عليهم لأنني أعتبر مبتدا ብዬ እኮ ነው የማያቸው። ግን እነዚህ ልጆች አንዳንዶቹ ዝም ብሎ እንዲህ አሁን ሰለፊ ነው የምለው አንተ በተለይ እንዲህ እኮ ነው ያለው እንደ ባህር ዛፍ ጎሳውን ደግሞ እነሱ ጎሳ ካዩ እንትና ሙድል አይሉም። ይሄ ከጉራጌ ወይም ከወሎ ከእንትና ኦሮሞ ጋር ተያዘ አይደለም። አቂዳ እኮ ነው ይሄ። ወንድምን ከሆነ ደግሞ ሙድል መሆን አለበት። መና መጥፎ ነገር መንሀጅ ላይ ካለው የራስን አሁን ወርጂ ከሆነ ላ የቁል ለሁ ወልሙድል አይሉም። አብሮ ይነግዳሉ፣ ይጠጣሉ፣ ይበላሉ። ጉራጌም ከሆነ እንደዛው ኦሮሞም ላ ያኪ አሐበሁ ይህን ወላ ወልበራ የትኛ ነው? ወላ ወልበራ ከነሱ ጋር እንደው ጠጥቴ ደግሞ በልቴ ደግሞ ሰርቴ ከነሱ ጋር ማለት ይሄ ነው። ሐሸው ከላ ሱብሃንአላህ። ጠይብ ايش يلا امم እንደው በዛ ዙሪያ እየጻፍኩ ነው ይሄንን ረዱን ትላንት ነው የጀመርኩ አልጨረስኩም ለዛ ነው የፈለገ ነገር ይምጣው እየጻፈን ነው አይ ማንኛውም ወረቀት አታውጣ እዚህ ምናምን ብሎ ተብሎ ነበረ ኢንሻአላህ ኢንሻአላህ ኸይር ያድርጉ በለሽ طيب እሺ قال المؤلف رحمه الله تعالى والإيمان بالميزان رحمه الله رحمة واسعة አንዳንዶቹ ሙዕተዝላዎቹ ደግሞ ሚዛን የለም ይላሉ የቁል ሙሰኒፍ ረሂመሁላህ ረደን አለይህም ይ ረደን አይ ወሙዕተዚለት ወመን ሻባሁም ሚዛን የለም ምንድን ነው ያለው ታዲያ አ ትክክለኛ ፍትህ ነው ኢቃመቱል አድል ነው እንጂ አይዋ ፍትህ ነው እንጂ ዛሂር አይደለም የሚታይ ነገር አይደለም ይላሉ ሚዛን የሚባል የለም ትክክለኛ ፍትህ እኮ ነው አንተ ጃነት ግባ አንተ ያዛብ ግባ ማለት ነው እንጂ ሚዛን የሚባል የለም ምንድነው ያለው ታዲያ ትክክለኛ ፍትህ ነው ረደን አለይህም ሚዛን አለው ማህሱስ ነው እንጂ ማዕናዊ አይደለም ይህ ማህሱስ ነው እንጂ ዛሂር የሆነው ሚዛን ነው እንጂ ማዕናዊ የሆነ አይደለም هذا አሁን ለምሳሌ ምልክት هذا الرجل ይሄ ሰውየው ለምሳሌ ሆነ ሰውየው አዋሳ አይቴ ነው የምትመጣው ይሄ ሰውየው የምትል ከሆነ ስሙን ለማግለጽ ግን ፈርተሃል ይሄ ማዕናዊ ይባላል ሰውየውን አልገለጽኩም هذا الرجل واضح ነው هذا الرجل ያሁን ማህሱስ ነው ዛር ነው እነሱ ግን የምታይ ሚዛን የለም ይላሉ ረደን አለይህም ትክክለኛ ሚዛን አለ የላ እሺ من من منهج أهل السنة والجماعة كتكلنا كأهل السنة والجماعة منهج وين الإيمان بوجود الميزان ما من اللب ميزان اندالو ما من اللب ردا على المعتزلة ومن شابههم بلو بمعتزلة لا ردنا ينسون منهج يم- بمكتلو صوت الله يشي يوزن فيه الخير ትክክ አመና ዩዘኑ ፊህ الخير خير ይመዘናል ሸር ይመዘናል ከይፍያ ግን አናውቅም ቻይና ውስጥ ሰርቶ የሚ- የሚመጣ ሚዛን ነው ኢራን ነው ማነድሪ እንዴት እንደሆነ አልሙሂም ሚዛን ነው ወለው ክፈታኒ ሁለት መዳፋ መዳፍ ነው አለው መዳፍ تعرفون ايوه ظاهر ነው ቁል محسوس ነው በለው ያ- ያእቲ ለከ ኢለይከ المعتزله وقل አይ محسوس አይደለም ዛሂር አይደለም የሚታይ ነገር አይደለም እም በል እሺ وله لسان ምላስም አለ ደግሞ ነይዋ ምላ ይናገራል ትክክል ነው አመና ይናገራል ዱዳ አይደለም ያንተ ስራማ ውድቅ ተደርጎብሃል ተደርጎብሃል ይላል። መጥፎ ሰርተሃል፣ ጥሩ አይደለም ይላል። አንተ አለል ኸይር ነው ትክክለኛ መንሃጁ ሰለፈን ይዛል አይ ትባላለህ። ናም ኢዛ ውዝነ ለከ ማለት እኮ ነው። ወምን አልአጀብ ከትላንት ወዲያ አንዷ ህፃን ናት፣ ይሄን አላየህም መሰለኝ። እስሟ ሰጊራ ሰለፍ ምንድን ነው አለችኝ። ሰለፍ እኔና አንቺ ነን አዮ እኔና አንቺ ነኝ طيب <laughs> እሺ ለምን ደግሞ ሰሃባ ምትል እሷ አታውቅም ምስኪን ነው ህጻን ናት ዑምረሃ بين خمس سنوات ትንሽ ህጻን ናት አዮ እም طيب እሺ እኔና አንቺ ነኝ ሰለፍ ከል አንዝሉ الناس منازلهم እሱ አሁን ሰሃቦች ናቸው ታቢዎች ናቸው ምናምን ላትቀበል ትችላለች እ? እሺ የለ الشرح እም ማብራሪያ እሺ ምን መሳይር ለቲ እክቱሊፈ ፊሃ በለው እንደ ልሙዕተዝላ ወአል ሱና ነገር ግን ራጂ ናት እንጂ እንላለን እክላፍ እነሱን አደረጉ ከትክክለኛ መሳኢሉ ጥያቄው ጉዳዩ ከአቂዳ የሆነቿ ምንድናት አልኢማኑ ብልሚዛን ሚዛን ማኖሩ በዛ ማመን ነው ኢዛ ኩንተ ምን አህለ ሱና በሚዛን ማመን አለብህ ሚን መሳኢል ልአቂዳ ከትክክለኛ አቂዳው አልኢማኑ ቢልሚዛን እሺ የባሪያዎቹ ደግሞ ሳኡን ካነ ካፈራን አው ሙስሊማን ሌላ ቁርአን ምን ነው ማን ነው አይነ ሀፈዘ ክታብላ ولا ولا ما ولا نقيم لهم يوم القيامة وزنا لن دمو ايوا من ميزان أنكم لا ايوا أزي ونضع الموازين በሌላ ቦታው ደግሞ ምን ላል لهم الموازين القسط ትክክለኛ ሚዛን እናስቀምጣለን ይላል። ሌላ ቦታ ደግሞ ወላ ኑቂሙ ለሁም ለነሱ እናስቀምጥላቸው ይላል። ነገር ግን ምንድነው እዛ አያ ሁለቷ ተጋጨች። እዚህ ላይ አንዷ ደግሞ አናስቀምጥላቸው ይላል። ሌላ ሌላው ደግሞ ምን ትላለች? ለእያንዳንዳቸው ሰው ደግሞ እናስቀምጣለን ትላለች። አያው አልተጋጩም። ፋማችን እንደ ሌሎችም እንደምና ፋማችን ናም ዋብኑ እዚህ ላይ ተጋጭቷል። የምንለው ለኩፋሮቹ በአማል ኸይር የሚመዘን የላቸው ማለት እኮ ነው። በበጎ ነገር የምንመዝንላቸው ሚዛን የለም። በሸር ነው እንጂ የሸር ሚዛን አላቸው። የሸር ሚዛንማ በሸራቸው የምንመዝነው ሚዛን አለ አለውላቸው ለነሱ ዋድህ ነው። አያ እንደዛ አስታርቀን ምን አልፈው ያላ ቂያማ ቀን ማለት እኮ ነው። ወልወዝኑ ትክክል ነው። ሚዛን በዛ ቀን ሐቅ ነው። فمن ثقلت موازينه حق مات ثابت بلو ثابت بلو بالنص ايوه بنص الكتاب والسنه امم حق ማለት የምለው በዋህይ አይደለም እዚህ ጋር በምንድነው ثابت ነው امم فمن ثقلت موازينه ከፍ ያለችለት ደግሞ የሱማ የሱ ሚዛኑ ከፍ ያለች እንደሆነ አይዋ فأولئك هم المفلحون ከፍ ያለችለት ሰው ደግሞ ፈኡላይክ እነዛ ሰዎቹ ደግሞ ሁሙል ሙፍሊሁን ከዳኑ ሰዎች ናቸው፣ ነጻ ከወጡ ሰዎች ናቸው። ليس لهم عقاب ولا ميزان ምንም ደግሞ عقاب የላቸውም፣ ቅጣት ምንም የለም። ከውም በኋላ ስራቸው ከተመዘነ በኋላ ሌላ ሚዛን አይጠብቃቸውም። واضح ነው። ሌላ ሚዛን አይጠብቃቸውም። ሁሙል ሙፍሊሁን የሚባለው አንዳንድ ዑለማዎች ምን ይላሉ? ሁሙል ሙፍሊሁን ማለት ባዕደ ዛሊከ ሱአል አይጠየቁም፣ ሰራጥን በሰላም ያልፋሉ። አይዋ አይጨነቁም ስቃይ የሚባል ካሁን በኋላ የላቸውም ማለት እኮ ነው طيب اللهم اجعلنا منهم አሚን ልበልተው እያላችሁን እንዴ ሱብሃንአላህ ሙፍሊህ አትፈልጉም እንዴ ለምን ለፍታችሁ ደግሞ በስንት ብር ነው የመጣችሁ አስር ብር ነው አለ ሀያ ብር ነው አለ ደርሶ መልስ በዛ ሁኔ ነገር ትበሉም እንዴ ዕልም ፈልጋችሁ አለም ሱብሃንአላህ ዕልም ውዴታ ነው አለ አክተሩኩም አቀልም የለም طيب እሺ በል ዝቅ አለችለት ማለት እኮ ነው ሱፍ የእሱ ሚዛን ደግሞ ዝቅ አለችለት ሰው ፈኡላይከ እነዚያ ሰዎች ከስሩ ከንቱ ነፍስያቸውን ደግሞ ከንቱ ያደረጉ ሰዎች ናቸው ቢሰበብ ማካ በለው አዱንያ ውስጥ እያሉ ደግሞ አያችን ደግሞ ስለበደሉ ነው እንዴት ይበድላሉ ማሰደቁ ይህ ትክክለኛ ነስ አይደለም ፈማ ዋፈቀ ሀዋሁም አኸዙሁ በለው لزاكونو كونوا هم الخاسرون تبالوت نذا سويتش سواء كانوا مبتدئا فما وافق هواهم وعقولهم وآراءهم كاسابوتشاچو كانغولاچو غار يميدون يقبلالو واضح نو وما خالف هواهم فيطردونه تي ايه قران علم تكلنيا علم عند امام سرخس يا ذنب اي ايه تخالف قول شيخنا يعني ابا حنيفه امان نيام ادمو امان نيام أي آية تخالف قول شيخنا أي حديث وأي آية تخالف قول شيخنا የማንኛውም ሀዲስና የማንኛውም ቁርአን ደግሞ የሼካችን قول የምትካለፍ ከሆነ እኛ ምን ለምን ለዚችኛ ምን እንላል ምን የምንለው ምንድን ነው እሷ ተሽራለች ወይም ደግሞ ወደ ሌላ ነው ደግሞ ምን ለውጣት ሀነፊ ነው ሰውዩ አብዛኞቹ ወሎዎች አሉ አለም እዚህ የመዝሀባቸው ደግሞ ሀነፊ ነው أتعرفون إلى الشيخ محمد علي آدم أي سبحان الله طول الله عمره واللوي من لال أتعرفون إماما يقال أبا حنيفة ሌሎቹን ለማሳነስ ማለት እኮ ነው። የአባ ሐኒፋ መንሀጁን እንደዚህ የሚያደርጉ አሁን አንዳንዶቹ አሉ እዛ ወሎዎቹ አታሪፉነ ረጁለን እስሙሁ አይዋ ረጁለን ነቢይ ረጁለን አው ነቢየን እስሙሁ አባ ሐኒፋ የሆነ ነቢይ ደግሞ አባ ሐኒፋ ተብሎ የሚጠራ ታውቃላችሁ እንዴ? ለማሳነስ ነው፣ ልታዕሊል ነው። እየሳቁ ነው የሚናገሩት። ለምን አባ ሐኒፋ ያጠፋ እንደሆነ ያጠፋሉ። አባ ሐኒፋ ደግሞ የሚያስተካክል ከሆነ ያስተካክላሉ። ኢያዘን ቢላህ። እሳቸው ግን እንደዛ አላሉ። በተለይም ደግሞ ቱርኪያ እዚህ ምንድነው ቻይና፣ ካዛክስታን፣ ኡዝቤኪስታን፣ መስር አይዋ፣ አንዳንድ ናይጄሪያ ሐኒፋ ናቸው። ጥሩ ማለት አይዋ ላኪን አባ ሐኒፋ ما خالف الكتاب والسنة مم. طيب እሺ ሚዛን ሲባል እ ሚዛን ከፍ ዝቅ ስል እ ማለት ብዛቱ ነው ከፍ የሚለው ስራ ነው እ አዕማል ነው አዕማል ነው ሲመዘን የሚለው እም ዛህር ነው ወመን ከፈት መዋዚኑሁ ነዓም ዝቅ ያ- ዝቅ አለችው አማት እኮ ነው የእሱ ሚዛን ዝቅ አለችው ሰው እ ስራን ነው ስራውን ነው አዎ ስራን ነው ዛ ምን ፈለግከው አንተ ማለት አሁን ዱንያ ላይ ሚዛን አሪፍ ያክ ያንተ ለምትለው አውቃለሁ ስራ ነው በለው እም አሪፍ እም الذين يقولون ስራ ሳይሆን ኤይ ሰውየው ነው የሚላሉት ሰውየውም ሳይሆን ደግሞ የሰውየው ሁኔታ አካባቢ ፊዚካሉ ሲመጣው ትመዘናለች የሚሉ ፍርቃዎች አሉ እኛ ስራ ነው የምንለው አዕማል ራሱ ነው ዛት እንዴት የምመ- እንደምትመዘን አላህ ነው የሚያውቀው እ አሁንም አዎ እና እንትን አሁን ዱንያ ها آه فهم لا فرق بين ميزان الدنيا والآخرة قل فرق بين ميزان الدنيا والآخرة بارك الله لك يا أخي وسقاك من شرب الجنة وقدمك ومن معهم آه فرق بين ميزان الدنيا وبين ميزان الآخرة لا تقس هي إلى بربابنا له أي عقيدة باب نوالو نالو ቅያስ የሚባለው የሚሰራው ፊል ፍሩዕ ነው ፊል ፍቅ ነው እንጂ ባበል አቂዳ ውስጥ አይሰራም ያመጣል እዚህ ጋር ስደርሱ እዚህ ተማሪው አላልፈ አለ አለ ሌላ አለ ሌላ ሌላ አለ ሌላ አለ ያ አኺ ባረከላሁ ለክ እም እም ወአለም ان الاسلام እም እም እሺ طيب እሺ አብሽር ኢንሻአላህ በነሱ ነው በመስረጃ ነው ማሳይ ይሄ አሁን እኛ ለነበቱ ያንበት አቂዳ ውስጥ ነው እንጂ ፍቂህ ውስጥ ይቻላል። በዚህ ላይ አሁን የአዱንያና ያኛን ቅያስ እናረግ እያልክ ነው እያልከኝ ነው። ወአለም من الشراء والبيع وأن أيوة الحمد لله رب العالمين قال شوف قال المؤلف رحمه الله صفحة Give her this thing. ሁለት መቶ ሀምሳ ዘጠኝ ማነ ስም አብዱር ሙሐመድ አብዱራህማን ነው። طيب ከፈትከው? አልሐምዱሊላህ እ እ 258 ላይ 58 ላይ قال وضع القياس እነዚህ ሹፍ እነዚህ ሹፍ ምፍርቃዎቹ ቂያስ ምባል አስቀመጡ ለማሁን አልቅያሱ ያኒ ፊል አቂዳ ውስጥ ነው እንጂ በሌላ ውስጥ እነዚህ ሰዎቹ ሙዕተዝላዎቹ ቅያስ ምሳሌውን ማለት እኮ ምሳሌው አዱንያ ውስጥ የሚሰራው በአኺራ ይሰራል አይደለም ብሎ ነው ያስቀመጡት። አይዋ አቂዳ ውስጥ لأن العقيدة ليس فيها قياس ከአላህ ጋር ከሰማ ጋር የተያያዘውም ቢሆን ከአላህ ጋር የተያያዘም ቢሆን አቂዳ የሚባል አይሰራም። لأنها عقيدة ማለት ተውቂፍያ ሄይ አይዋ ድንባር ቀይ መስማናቱ ምንድን ነው አሁን የምትሉት? ይሄ ኢሻራ ሐምራ እ የመኪናውን ቀይ ካሳየ ምንድን ነው? አልፍ ምንድን ነው እ አይ ማለፍ የለም እ አይደለም ማ አተይቱም ቢሃ አበደን ማ አተይቱም ቢሃ ይሄ ማለት አይዋ ከላስ የአደጋ ምልክት ማለት ነው። ከዛ ማለፍ አይቻልም። አልሙህም ይቆሉ በስ አደጋ ምልክት ነው። ሙምታዝ ጠይብ አማርኛም ጠለቅ ቢባላቁስ በምልክትም ቢሆን ያውቃሉ። እሺ ጥሩ ባረከላሁ ለክ። እሺ ላ ዩዕመሉ ኢላ ቢማ ደለ አለይህ ልኪታብ ይሄ ማን ላ ዩዕመሉ የሚዛን ሰማይ ያለው እና የውመል ቂያማና የዚህ ሚዛን ደግሞ በመስረጃ በስተቀር ደግሞ አንሰራበትም። ያ ዱንያን እያየ ነው። ያ ዱንያም ደግሞ የአኺራ ይመስላል ማለት መስረጃ ያስፈልጋል። اي ولا يقاس في العقيدة بعقيدة بر لا دمو مثال አይደረግም ايوه انما هو ምሳሌ مالت بفقهنا بقرنطافوچو لاي نو انجي ليس في العقيدة إيه. اي اي مساسلو ابدا لا نعرف كيفيته يا الدنيا قال والله اعلم كمان نسمى من اين سمعته يا اخي ايه بلا بسرية يو عفينا ملتتنا غير من تقرا لي نعم ما أحد إن ሙብተዳ አንልም አንተ እንደዚህ ስና ሲማ ሙስሊም ነው ማሻአላ ያለው ሰሚ ተዘራል አፍስር ለን አፍስር ምንም ስራ ሲበዛ ወደ ላይ ከፍ ይላል ያ ዱንያ ማለት ስራ ሲበዛ ወደ ላይ ያ ዱንያ ያ ዱንያ ስራ አሁን ለምሳሌ ክብደቱ ሲበዛ ወደ ታች ነው ዝቅ የሚለው قل على كل يا أكي فرق بين ما في ميزان الدنيا وميزان الآخرة خلاص والله أعلم ونسبة العلم إليه أسلم علمون ولا الله مزدقه يبلتينو اسأل مشايخ حواسا كذي بلتوا قالوا قالوا طيب في المنهج والله أعلم طيب الشيء إيه. إيه وفي الآية الأخرى يتوقعنا إيه الشيء إيه طيب በሌላ ያው አንፉሰሁም ፊ ጀሀነመ ነፍስዮች የራሳቸውን ነፍሳቸውን ነፍሳቸውና ስራቸውም ደግሞ ከንቱ አደረጉ ማለት እኮ ነው። ለምን አይወ መምኑዓትን መንህይን ሰሩ። ሱብሃንአላህ ሹፍ አላህ የከለከላቸውን ነገር ሰሩ። እሱ ያዘዘን ተው። ሱብሃንአላህ ቢድአን ተከተሉ። ኩራፋትን ደግሞ ሱብሃንአላህ አለቲ ለይሰት መውጁዳ ፊ ንሱስ ወላ ፊል ኪታብ በአራቸው ስለሄዱ ነፍሶቻቸውን አጡ። አይዋ አላህ ደግሞ በአይዋ ቢድአን ስለሰሩ ደግሞ በጀሃነም ውስጥ ደግሞ ከንቱ አደረጋቸውና አደረጋቸውና አስገባቸው ማለት እኮ ነው። እሺ طيب اذا ثقل ميزان ማን አብዱራህማን سعيد العبد اي اذا ثقل ميزان الحسنات በመልካም ነገር በበጎ ነገር ያለው አይዋ ሚዛኑ ደግሞ ከፍ ካለው በርከት ካለው እሺ ሰዒድ አልዓብዱ በለው سعيد العبد ባሪያ ይደሰታል ናም በዛን ሰዓት እያየ እኮ ነው በሱ ፊት ለፊት እኮ ነው አይዋ ላኪን ደግሞ በወረፋ እንዴቱን እንደመባል ማን እንደመመዝን አላህ ነው በሱ ሀላት ለሚገባው ለይስ ሁናከ መለኩን ሙቀረብ ወላ ነቢዩ ሙርሰል አይሺም ወኢዘን አከሰ ተቃራኒ ከሆነስ አይ ወኢዘን አከሰ ማለት የሰውየው ሚዛን ደግሞ መጥፎ ነገሩ ደግሞ ከፍ ካለ የበለጠ እንደሆነ ወተቁለት ሰይአቱ ሀለቀ አይዋ ሰይአ መጥፎ ነገር ማጥፎ ነው ቁል ቢድዓቱ ሹብሃት ባለው እዚህ ላይ ስሜትና ቢድዓ የመሳሰሉት ነገሮች ናቸው ሰይአ ማለት አማ ሌሎችን ሰይአዎች አላህ ይታረቃል አይ እንደ ሀሜት ምናምን እነዚህን ሰጋሮቹን ወይም ደግሞ ሱናውን ደግሞ ሳያውቅ ደግሞ የማይሆን ቦታ ከሰገደው እነዚህን አላህ ደግሞ ይታረቅልታል ይታረቅልታል ማለት ሁና ሰይአት የሚባለው እንደ ቢድዓና ሹብሃት የመሳሰሉትን ነገር ነው ሻህዋዎች ናቸው እነዚህ ነው እሺ እ فأما من ثقلت ሀለከ ልዓብዱ በለው ላህባ እስታይ እ ባሪያው የት ነው ሀለከ ልአብዱ ጠፋ ማለት እኮ ነው ጀሃነም ውስጥ ገባ ማለት ነው ነዓም የትኛው ሚዛኑ ማን الذي يجيب منكم ሙጫሚ እሺ ሱአል ሲገለይ ኪታብ ወረቃት ትከኑ እንዱበሙ አቺ እንዱበ አቺ ነፎ ነም ሚዛን ከተለበሙ طيب እሺ እ ከመሰጡ አድላው መስረጃው መስረጃ ነው የፈለግነው እሺ ኪታቡ ጥሩ ነው አንተም ተመለሰ እ طيب ኪታቡ اقرا كتابك كفى بنفسك اليوم بفيت ነው ወይ ከዛ በኋላ ነው እሺ نعم نعم نعم نعم نعم نعم نعم ابو فاطمه ها اي والله لا በምታውቀው ላይ والله አለም ዳት لا يا اخي قل لا ادري እኛ ነገር ብያለሁ እ ኪታብ ውስጥ እዚህ ፊት ለፊታችን እያለው እኛ እየዚህ እያለው ቁል አላሁ ረሱሉ አለም በለው እስኪ እንደዛ ከሆነ እሺ እ ናስር እ ሙጫ ማልከዘት እ كتاب اقرا كفى اقرا كتابك كفى بنفسك اليوم عليك حسيبا يچون ميزان اندوبم ميزان اهو እ ሚዛን ዱባ ሙምታዝ ከሚዛን በኋላ ነው አይዋ ከሚዛን በኋላ ነው። አንዳንድ ዑለማዎቹ በቂዳ ላይ በፊቱ ነው ይላሉ። ከሚዛን በኋላ ነው። ወረቀቱ እንደዚህ ይሰጣል። ዋድህ ነው። ከዛ ይመዘናል ስራውን። በፊት ወረቀቱ ነው የሚሰጠው። ይ ወረቀት ይሰጣል፣ አያነብም። ከዛ በኋላ ነው ይ አያነብም። እንደዚህ ይሰጣል፣ ከዛ ይመዘናል ስራውን። ስራው ከወደቀ በኋላ ወረቀቱን አነባል። ለው ደግሞ አዱንያ ሆነ ደግሞ እንደዚህ ብሰራ ኖሮ ጃነት ታገኝ ነበር ካሁንማ አታገኝም ወድቃል ያው ስራን እያል እያስመሰከሩበት ነው ሙምታዝ هذا الذي أرى أيوة أشار إليه ابن ماجه دمو بهولتنيا جوز لاي أيوة باب أشراط الساعة إيه የለም ሐዋሳ ገባ طيب እሺ ጥሩ ጥያቄ ነው ወጂህ ይባላል እንደዚህ አይነት ጥያቄ ወጂህ ማለት ተገቢ እሺ ፈአማ መን ሰቁለት መዋዚኑ ሼካችን ማለት አንዳንዶቹ ደግሞ ሼካችን ነው ቅያማ ቀን የሚመዝኑልን ይሄ አላባ ሀገር ቅርታ ምን ላነቁል ቅርታ ያዘን ብላ አላባ ሀገር ደግሞ ሼክም ሼክ በደኔ የሚባል ሰምታችኋል። በደኔ አላባ እንደውም ካልቻለው እጁን አወጥቶ ወላሂ ወለቀድ ሐደስኒ ሌይላ ማታ ሰው ነው የነገረኝ። እኔም ሰምቻለሁ። ሰው ነው የነገረኝ በአይኑ ያየው እንዶ እጁን እዚህ አወጥተው ማንኛውም ሰው ይዘይራል አሉ ሰውየውን እጁን ይስማል አይዛችሁ ቅያማ ቀን ደግሞ እጄ ነው የምትመዝንላችሁ እያለው ሞቷል አሁን እሱ ሲሞት ደግሞ ከሱ እንቀበራለን ብሎ እዩዋ እዩዋ የሞቱ አምስት ሰዎች ናቸው ብሎ ሰውየው ነገሩኝ ሱብሃንአላህ ኢያዘን ቢላህ ኢያዘን ቢላህ አ ፈአማ መን ثقلت የራሱ ሚዛን ደግሞ ከፍ ያለችለት ሰው فهو في عيشة በጥሩ راضية. ኑሮ ውስጥ ነው ፈዋ ፊ ጀነትን ዓሊየትን በለው ፊ ዒሻ የምለው ዒሻ የምትለው ኑሮ አይደለም እዚህ ማና አይደለም ፊ ጀነትን ዓሊየትን በለው ጀነት ውስጥ ነው ያለው ወይም በውዴታ ኑሮ ውስጥ ነው ያለው ክታቡ የሚለው ፊ ጀነትን ዓሊየትን ነው እንደዛው ከፍ ያለችዋ ጀነት ውስጥ ነው فأما ፊ ዒሸትን ዒሻ ማለት ምንድን ነው ኑሮ ደግሞ ራዲየትን ተወዳጅ የሆነችዋ ኑሮ ውስጥ ነው የምኖረው አይዋ ረዲቱ አንኩም አይዋ ፈላ ሱቅጣ ከሁን በእናንተ የሰራችሁን ነገር ወድጄላችኋለሁ ከሁን በኋላ ጥላቻ መባል በእናንተ ላይ የለም ይላል በሌላ ሐዲስ ውስጥ ይሄ ሐዲስ አልቁድሲ ما معناه من الله ولفظه من رسول الله صلى الله عليه وسلم أليس كذلك يا نور ማ ማዕናሁ ትርጉሙ ከአላህ ነው ሐዲስ አልቁድሲ ማለት ይይ ሁናከ ፈርቁን በይነ አልቁርአኒ وبين الحديث النبوي وبين القد أيوة حديث القدسي والقرآن قرآن مالت تبلو مالت لفظ بجبريل دمو يوردو أما كائنات ما تكونو معجز معجز مالت أداكم يمي أداكم تعمير يهونو ما تكونو بأقصر صور بأندو آية طه استي ليلة عربية قنقة بدم من ناقو ألا يملتلو كوني ما معنى آية من دكونو طه طيب إذا كنتم تعرفون ትክክለኛ عربية ጮሌ የሆናችሁ እንደሆነ ሐሚም ካፍ ሀያ አሊፍ ላሚም ጣሲም ምንድን ነው እስቲ ንገሩኝ ሙዕጅዝ ነው ይሄ ዋድ ነው طيب ተፊቡ عليه ሳብ ታገኛለህ ከቀራውም ደግሞ ዋድህ ነው ايوه ከቀራውም ዋድህ ነው والحديث النبوي ما معناه ولفظه من رسول الله صلى الله عليه وسلم معنام ترجموم ايوه متنوم كمان ነው ከረሱል ስ ሰለም ወላኪን ዋህይ ተደርጎበታል እንጂ ግልጽ ነው طيب ቁርአን ደግሞ ሁሉም ምን አወሊ ኢላ አክሪ ምን አሊፊያ ኢላ ያኢሃ ሁሉም ካላህ ነው ሐዲሱ ግን ማዕናሁ ወመትኑ ወለፍዙሁ ምን ረሱልላህ ሰለላሁ ዐለይሂ ወሰለም ግልጽ ነው ጠይብ ለው ቀረአተሁ አይወ ሰዋብ ታገኛለህ እንጂ በአንዳንዷ ፊደል ደግሞ ሰዋብ አታገኝም ቁርአን ግን እያንዳንዱን ደግሞ ሐርፍ ከቀራው ላ አቁል አሊፍ ላም ሚም ሐርፉን ወላ ላሙን ወላ ሚሙን ኢላ አክር ወላኪን አሊፉን ሐርፉን እያንዳንዷን ደግሞ አስር ታገኛለህ ጠይብ እሺ والحديث القدسي ተብሎ የምጠራው ኒስባ ኢላ القدس ማለት ነው የተቀደሰች ማለት እኮ ነው ጥርት የሆነች ማለት እኮ ነው ማዕናሁ ትርጉማ ካላህ ነው ወመትኑሁ ወለፍዙሁ من رسول الله صلى الله عليه وسلم ለፍዟን ደግሞ ያቀናበሩት ነብዩ ነብዩ ነው ሰለላሁ ዐለይሂ ወሰለም ግልጽ ነው ይሄ ግልጽ ነው ግን ለሐዛ ለሐዛ ለአንተ እኮ ነው ራስህ የሚያጠራ የሚያጸዳው ለምን ተቸኮላለ አለች ይባላል እሺ እሺ ለሐዛ ምን ላይ ነበር አይዋ ኢዘን ፈርቁን እንደዚህ እኮ ነው ለም የክተልፍ አለይሃ ዑለማኡን ሰለፈን ወኸለፈን ጅነን ወኢንሰን በዚህ ላይ ጠይብ እሺ ማመናሰር ፊማ የርዊሃ ረቢህ ነው መጣው እንደዛ ብለው ነው መጣው ሐዲስ አልቁድሲ ናም ቃል ማዕናው እንደዛ እኮ ነው ማዕናው እንደዛ ነው ለፍዙን እያየው ነው እንጂ አላህ እንደዚህ ያለው ቃል አላህ ነብዩ ያሉ ነው አሁን እሳቸው ነብዩ ነው እንጂ ቃል አላህ የምለው ነብዩ ያሉ እኮ ነው አላህ እንደዚህ ነው ፊማ የርዊሃ ረቢህ አይዋ ቃል አና ገነ ሹረካይ ኢላ አኺር ይሄ ደግሞ ማዕናው ከአላህ ነው ለፍዙ ከረሱል ነው ሰለላሁ ዐለይሂ ወሰለም حديث النبوي جن هلتم كرسول الله صلى الله عليه وسلم ولكن وحي تدرج بثال شيء واضح يا اخوان اذا القران معناه لفظهم ايوه معجزه ما هو كلهم كالله نو طيب حديث النبوي جن يا نبي حديثه ترجمهم ايوه متنهم دمه قال ان ايوه قال رسول الله صلى الله عليه وسلم اي ان امتي يدخلون الجنه يملوا እነዚህ ደግሞ ለፍዙ ከነብዩ ሰለላሁ ዐለይሂ ወሰለም አማ ሐዲስ القدسي معناه من الله ولفظه من رسول الله صلى الله عليه وسلم قبط واضح ነው واضح ነው يا اخوان ليس بواضح طيب ليس بواضح من اه እንትን ሀዲስል ቁርስ ሲናገሩ እንትን ላይ ሌላ የሰማሁት ማለት ነው እንትን እኔ መርፉ እንደሚባለው ሩህ ሰለም ሀዲሱ እንትኑ ልክ ሰንሰለቱ ከአላህ እንደተያዘ ተደርገን ብንተረጉሙ የተሻለ ነው የሚሉ ነገር ምን ይላሉ እስቲ ምን ብለህ ነው አሁን ሀዲሰል መርፉ ከረዋ ስለም የደረሰ ይሄ መርፉ ነው። ይሄ መርፉ ነው። ግን ይሄኛውን ከአላህ እንደደረሰ አድርጎ የሚነገር የሚነገር ሰምቼ ቁል ቁድሲ ካልኮ ምንድን ነው እስቲ መርፉ ምን ደዒፍ የሚል አለው ፊ ናም ፊ ሀዲስ ቁድሲ ደዒፍም አለው እንተቢ እዚህ ላይ ጥሩን አስታውስኩ አንተ ደግሞ ሌላ ነገር እየተናገርክ ነው ሀዲስ ቁድሲ ደዒፍም አለው ሰሂህም አለው ወማ ታባኡ ዑለማ ዑለማዎቹ ተከታትለው ደግሞ ሰሂህ ያሉትን ደግሞ እንቀበላለን አንዳንዶቹ እንደዛ አስመስሎ እንደ ሐዲስ القدسي ያስቀመጡም አሉ ላ ነቅበልሁ አማ ደግሞ ረፈዐሁ ለረሱል ላ ሰላም የምትል ከሆነ ይህንን ነቢዩ ስላ ሰለም ነብዩ ወደ አላህ ነው ያደረሱት ብለ እየተናገርክ ከሆነ ሸክ አለበት ማለት እኮ ነው። እንደዛ የምትል ከሆነ ሹፍ ራሲ ቁል ላን ራሴ መሰከር እስቲ ፊማ የርዊህ ረቢህ ካልከው ይህንን ነቢዩ ስላ ስለም ከአላህ ነው ተናገሩ። ነዓም ማዕናው ትርጉሙ ከአላህ ነው። መርፎ ምን አስፈለገ እዚህ ላይ መርፎ ቃለ ምን ፊማ ረዊየ ረቢህ ረዋሁ አቡ ሁረይራ አው ረዋሁ አልቡኻሪ ይ እያለ እኮ ነው አሁን እዚህ ላይ መርፎ ማሆኑ ከነቢዩ ማሆናቱን ሸክ የለም። ሸክ ካለው ግን እዛ ላይ ደግሞ ሸክ አንቀበልም ሐዲስ አልቁድስ የሚሉ ሰዎች ካለው ነዓም ከአላህ ነው ትላለ። በዛን ሰዓት የማይቀበሉ ፍርቃዎች ካሉ የማይቀበሉ ፍርቃዎች ካሉ እንደዛ ትላለ አማ ከአላህ ነው انا ما فهمت جيدا يا اخي እስቲ አብራለኝ አይልከ መልሱን እኮ ገብ- መለሱ አይደል? اه نعم ከዚህ በላይ ከነቢዩ ما ከሆነ ادري መርፎ መሆኑን መናገር አለ ايوه انا مزي لا شوف አሁን አዎ፣ ማለት رواه البخاري قال حسن وقال الترمذي هذا حديث حسن او غريب ይላል እዛ ላይ ሙታባ ያስፈልጋል ነገር ረፋሁ ለረሱል ነብዩ ለነብዩ ሰላትን ረፋሁ አይባልም እንተቤ አንድ ነገር የመጣ ሙስጠላህ አለ ለነብዩ ረፋሁ አይባልም ይሄ የሚባለው ሰሃቦቹ ረፍ አድርጓል ይባላል በሐዲስ ውስጥ ይሄ ሙስጠላህ ከዛ ከዚምቲ ايوه نعم ሙስጠላህ ውስጥ ነብዩ ረፋሁ አይባልም ወማ የንጥቁ አን ልሀዋ በሩን ዝጋው ከራሱ ፍላጎት አይናገርም ሰሃቦቹ ግን وده نبيو رفع درقوال ايه حديث دمو رفع انو تككلن يانو بلون ياورو تماتكونم مصطلحو قال ابن الصلاة بزيلاي والامام النووي في التقريب والحافظ ابن حجر رفع مبالو لصحابوش نو يبالو انجي نبي صلى الله عليه وسلم لساتشو يبالو وما ينطق عن الهواء عن الهواء نقرقين كساتشو كالله نو اورا نزاولو يو نيدي مثلا نامرن يم بالاوكم ايوه ከአላህ ነው ያው ከአላህ ነው ያወራው ወላሁ አለም ሀዛ ማ ዐንደና ሀቲ ማ ዐንደከ ያ አኺ ይሄ እኛ ዘንድ ያለው ነው አንተ ጋር አንተ ጋር ያለው እስቲ ንገረን እስቲ ወላሁ አለም ማለት እኔ አባባሪ ማለት ነው ሙርሰል ሲባል ሙርሰል ይባላል ሙርሰል ማ ረፈዐሁ ሰሃቢዩ አዛ ይደረሰ ማ ረፈዐሁ ሙርሰል የሚባል አለ አይደል እንደዚህ አይነት እንደሚባል ሁሉ ልክ ያኔ ከአላህ ይዘው ሲያወሩ ያ ሀጀር ቁርስ እንለዋለን اذا ብለው። مرفوع مالت مرسل مالت ما رفعه الرسول الى الى الى الله مالت ነው እንዴ ታዲያ አይደለም እንደዛ አይደለም። عياذا بالله وال والمرسل ما سقط منه الصحابي وفي حجيته خلاف هي አሁን ሙስጠላህ ውስጥ እያስገባው ነው እንደው ቀርቻለሁ እኔ ቀርቻለሁ እያልከኝ ነው አሁን ይኸው እንደዚህ አሁን እያሳየ ነው ሙርሰል ማለት ማሰቅ- ማሰቀጠ ምንሁ ሰሃቢዩ ሰሃቢ ደግሞ በመሃሉ ለምሳሌ አናፊን ሹፍ عن مالك عن نافع عن ابن عمر رسول الله صلى الله عليه وسلم يقول أن نافع عن رسول الله لا لا تابعوا متو أسقط الصحابي صحاب كما له عن رسول الله لا إيه مرسل لكن في هجيته مرسل هجاي هنا الأهم بمن الله قال إمام الشافعي هجان نيزن دلال وقال مسيرين دمو هجان لال لكن جماهير العلماء متابعة أسفل قال ليلة حديث እንደሱ አይነት አሀዲሶች ካሉ ሁጃ ይደረጋል ያላበለዛ ደግሞ ሙርሰል ሁጃ አይደረግበትም ይላሉ والله اعلم ايه لن نذهب من هنا ما ان كذي دمو اننقساقس مستي نغرني እሺ موقوف ምንድነው ما رفعه التابعي التابعي الى من الى رسول الله قر صحابه الى رسول الله صلى الله عليه وسلم امم لا ما رفعه التعبي إلى رسول الله صلى الله عليه وسلم تابعوا الزقاه نو أيوة كرسول سمت الله يملنا موقوف وقف على نفسه بس لا يقومه وهذا الحديث لا يحتج به لكن دمو تعضد يسفلقال دقاف يسفلقال متابعة يسفلقال لكن شيخان دمو يعور من الزينة كشيخان وجه يمعورو سوچ يالو شيخان منهم البخاري ومسلم والله أعلم من ترى الله إذن يسمى استي ابشر ان شاء الله بكي سايوت انا انتن يا ريتوچن درجه بمين نغر بسات قلل يالو ترغم اندوم بكا كالله يزور حسن ياوروت نغر حد هاي سرقو سنلوال كرو حسن انا ما ادري معروف ما مندنا مرفوع يبالال يمين نغر سلسمو انا ما ادري انا ما ادري ورسين تعمت اردت تعمت من شيكاچين غا قچ بلا نبرن ما سميت منهم كتابن دمو يملو ايوه فيما يرويه الرب لال አይዋ በአማርኛ ምንድን ነው በሚያወራ ማለት ነው ረፍዕ አደረገ አይደለም እንደዛ ወላሁ አለም ወለኩል ውጅሀቱን ወሞሊሃ ይሄ የሚያስጠላ ከሆነ ሌላው መከተል ትችላለህ ማለት እኮ ነው እሺ እሺ ወላሁ አለም እሺ የእሱ ሚዛኑ ደግሞ ዝቅ አለችለት እሺ ፈለተቢዕያ ኪማን ስምህ فلنتبي قليلا أو كثيرا مسر جالون كل هذا الشيء إن ان إيه، عند زيب الله استمارك سو مصطلح ما رفعه رسول الله الله من الله والنادو أم آه، مصطلح نعم تعلم بيت لكين ما مطلح استي باب المرفوعات من الله والله مصطلح مرفوعات بيتشا من استي مرفوعات من الله مصطلح نعم سلزي بزي زوريا من ناقر وسندن وتناقر الله ሙርሰልና መውቁሁን ጠቅሶልኛል። ይሄ ደግሞ ስለ መውቁ ሙርሰልና ስለ መውቁፍ የምትናገር ሙስጠላህ ናት። ጠይብ አይማዎቹ እነዚህ ከተናገሩ እንቀበላለን። ክታቡን ደግሞ እዚህ የምትቀይ ከሆነ እንደውም መክተባ ገብቴ ታያለ ማድሪያ ወላሁ አለም። ወይም ደግሞ አንተ ሸኪም ክታቡን ደግሞ አገላብጦ ለአየት ይላል። ፋሙ እንደዛ ዋሲኖ ይችላል። ከነዚህ ግን እኛ ሹፍ الفي السيوطي الفي العراقي نيا قال له هؤلاء إما يمن صلاحين النمو الفي عند شي بيت منا منه الفي شيخ محمد اليادم يا وسط له أنا ما رأيته لعل ممكن أن ينجا معناهم فلقوا يقول ما أدري مم. يقول أي يقول الخطيب البغدادي رحمه الله تعرف خطيب البغدادي ها شيخ المشارق والمغارب بلال ምን ይላል ቃለ ኢስጥላሁ እነዚህ ሙጠሪቡ ነው ይ ሙዓለቅ ነው መውቁፍ ነው ሙርሰል ነው ይ ሰሂህ ነው መርዱድ ነው መቅቡል የሚባለው ላቡድ አን ናእኹዘ ከማ አታና ቢሃ ዑለማዎችን ይላል እንደ ራማ ሁርሙዚ እነዚህ ሰዎች ይዞ እንደመጡልን አይዋ ማስማት አለብን ይላል ወልመርፉዓት ይላል ቀጥሎ ደግሞ ወልመርፉዓት ሰሃቦቹ ደግሞ ወደ ነቢዩ ስላ ስለም ረፍ ያደረጉን መርፉዓት ይባላል طيب ايش يلا ايش والله اعلم امم فأما من ثق- فأما من خفت موا- فأما የሱ ሚዛን ደግሞ فأما من ዝቅ خفت ያችል موازينه ዝቅ فأمه ያ- هاوية ዝቅ ያለችለት ማለት እኮ ሰው ማለት ነው ፈኡሙ እናቷ ሀዊያ ተብ- ተብላ የምትጠራ ማለት እኮ ነው የጀሃነም ስም ነው የጀሃነም ስም ነው እስሙ ምን አስማል ጀሃነም ፈኡሙ እናቱ ደግሞ የሱ ሚዛኑ ዝቅ ያለችለት ሰው ደግሞ ምን ይባላል ሀዊያ ውስጥ ይገባል እናትዮ ደግሞ ሀዊያ ትባለች ቂለ ፊ ሀዊያ ሀዊያ ምንድን ነው ሊአነሃ ደግሞ ና እኔ እናትህ ነው እናትህ ነው ስለምትል ተሰየመች ቂላ እነሃ ደግሞ በጣም ጥልቀት ስላላት ነው ይላሉ ይ ሀዊያ የሚባል በጣም ጥልቀት ያላት ጀሀነም ነው እሺ ወላሁ አለም ወማ አድራከ ማ ሂያ ጠይብ መን ለዚ አለቅ ሀዊያ ምን እንደሆነች ታውቃለህ ወይ ያ ሙሐመድ ታውቃለህ ወይ ወማ አድራከ ማ ሀዋሳ ወማ አድራከ ማ ዩኒቨርሲቲ ሐዋሳ ምንድን ነው ቃለ ጃሚዐቱ ሐዋሳ ከዛ ከዛ ማለት ነው እሺ ናሩን ናሩን እሳት ናት እሺ የምታቃጥል ማለት እኮ ነው እሺ አሁን ሰላም አለይኩም محمد كم طيب الحمد لله كم ايه بركوت بركوت محمد بردفا ايه كالي بدفه تريان بلبلي ميسي ديبسا بلبلي سي ديبسا انا يجي بلبلي سي ديبسا هايلاند ايه سلام علي طيب ايه ايش وفي لالتا خلاص ان شاء الله ايش طيب ايش ايش ايش ايش ايش ايش ከስራ ጋር የተያዘ ስለሆነ ነው እሺ طيب እሺ عفوا يلا እሺ እ نار حامية ናሩን እሳት ናት ሐሚያ አይዋ የምታቀጣጥል ማለት እኮ ነው የምታቃጥል አይዋ وهذا من- وهذا من عدل الله ተመልሻለሁ ማን አህመድ ወዲያው ተመለስኩ እሺ እ የምታቃጥል ነው እሺ وهذا من ሐሚያ عدل ማለት በሌላ ስም ምንድን ነው አይዋ የሱ ዘመድ ማለት እኮ ነው አሁንም የሰውየው ዘመድ አይዋ የሰውየው ዘመድ ማለት እኮ ነው እሺ የላ ወላሁ አለም ሐሚያ ደግሞ አሁን አይዋ በጣም ሙቀት አላት ይላሉ ወላሁ አለም ጠይብ የላ እሺ وهذا من عدل الله جل وعلا ለምን አቃጠለ አይባልም ይይ የሱ ፍትህ ነውና ባሪያን ነው ሸርን ራሱ ይይ ማነው ስምህ ሲረቅ አይዋ ሹፍ አላህ ሸር ራሱ ፈጥሮ ሸር ሰው ደግሞ ስለሰራው ደግሞ ሲያቃጥለው ደግሞ ሲያቃጥለው ጥሩ አይደለም፣ ይሄ ዙልም ነው እያለው ምን ትላላችሁ? ራሱ ራሱ ነው የፈጠረው ሸር። ወላሁ ለይስ ቢዘላም ልልአቢድ ከፈለገው ደግሞ ኸይር ሰርተ በኸይርም ላይ ደግሞ አንተን ከቀጣው ዛሊም አይባልም። ሊሕክመትን ያዕለሙሃ ለሆነ ነገር ነው ይመጣላቸዋል እዚህ ላይ ይህ ሰውየ ረሒማ ወላሂ ረፈዐ አላሁ ደረጀተሁ ፊል ኢማም አልበርባሃሪ ስብሓንላህ ቂል አነሁ ፊተእያ በዕባራ ውስጥ ደግሞ ከማንኛም ዑለማዎች ሰለፎች ይበልጣል አሉ አቡ ዙርአን ባይደርስ አቡ ዙር አራዚ ዑለማ ሰለፍ ባይደርስም በዕባራም ከሁሉ ይበልጣል ሀታ ኢማም ላልካኢም ይበልጣል አሉ እዚህ ይመጠልሃል ደግሞ ይ እንደውም ኸይር የሰራ ሰውም ቢያቃጥል ደግሞ ዙልም አልሰራም ዙልም ሰልተዋል አይባልም አድል ነው ፍትህ ነው ከላስ አንተ ያኛውን ደሃ አድርጎ ያኛውን ሀብታ አደረገ ኢንሻአላሁ ከላስ አመና ቢሂ አነሁ ዩዋዚኑ አነሁ ዩዋዚኑ በይነ ሐሰናቲሂም ወሰይአቲሂም አይዋ እኩል ያደርጋል ማለት እኮ ነው አይዋ መጥፎ እነሱ የሰሩና መልካም እነሱ የሰሩትን እኩል ያደርግላቸዋል እስቲ አይዋ ይመዝናል ማለት እኮ ነው ጠይብ ቢሚዛኒን የረውነሁ በአይናቸው እያዩ በዛ ሚዛን እንመዝንላቸው። እዚህ ላይ ይዋዝኑ ማለት እኩል አይዋ ያኛም እዛ ጋር ያስቀምጣል ኸይሩን ሸሩን በዚህ ባዝቁን ያስቀምጣል ማለት እኮ ነው። ይዋዝኑ የምትለዋን ቃል አይዋ ያስቀምጣል በለው እስተ እኩል ያደርጋል ሳይሆን ያስቀምጣል በለው። አይ አይ ተመልሻለህ አህመድ። እሺ ሚዛኒን ቢሚዛኒ የረውነሁ በለው በአይናቸው የሚያዩት ሚዛ ነው። ማህሱስን በሎ ይው በትክክለኛ ዛህር ግልጽ ማለት እኮ ነው። አብዱራህማን ዛህሩ ሚዛን ማለት እኮ ነው። ያ ዱንያን ባይመስልም ዛህሩ ሚዛን የረውነ ማህሱሳን ዛህር በለው የረውነሁ ቢራእሲ አዕዩኒህም በለው በውስጥ ልቦቻቸው ሳይሆን አይዋ በጭንቅላት ባለችው አይኖም ባለችው አይኖ የሚያዩት የለ። እሺ ሁለት መዳፍ ነው ያለው ይሄ ሚዛኑ ወለሁ ሊሳኑ እዛ ውስጥ የለም። አይሰራም። እሺ ወለው ሊሳን ምላስ አለ ይናገራል። ቱ ደውላ ሰናቱ በለው መልካም ነገር ደግሞ ይሄ መንሃጁ ደግሞ የተከተልከን በአንድ በኩል ትቀመጣለች ያስቀምጣሉ والسيئات في መጥፎ ነገር ደግሞ በአንድ መዳፍ ኸይር ነገር ደግሞ በአንድ መዳፍ ምንድን ነው ይሄ ባባለ መዳፍ ነው ጠይበላ እሺ ወይም ሌላ አማርኛ ካለው ነው ቢያ እሺ ሸክ እያረኩኝ ነው አሁን እሺ ذلك الكتاب والسنة ከማ ደለ በዛ ላይ ይኸው አሁን ቅድም ያሳልፈናል ወቱደ ለሁም ወፈላ ኑቂሙ ለሁም አይዋ يوم القيامة وزنا ለኩፋሮቹ ማለት እኮ ነው በኸይር የምንመዝላቸው ነገር የላቸውም مم. ليس الكفار فقط حتى المسلمين أيوة الذين أيوة خالفوا الكتاب كتابين خالفهم لمو أئمة مزن لا يلا وإنهم لمهجوبون الحسنات إيش الميزان كما دل أيوة أن دني مران كونه على ذلك بمل بمن لاي بميزان لاي الكتاب قرآننا والسنة ملو خلافا للمعتزلة أيوة يا متى آه، راسه شوف سبحان الله الحمد لله الذي وفق رسول رسوله بما يحب رسوله من لا ነው ነብዩ ሰለላሁ ዐለይሂ እንደዚህ ያሉበት ይሄን ነገር معاذ بن جبل አ ሙምታዝ معاذ بن جبل ሙምታዝ ሙምታዝ بارك الله لك نعم قال بما ايش የማን ነገር የመን ካልኩ ይሄን ደግሞ አላነሳም እሺ እሺ ማና ልጅ- ሰውየው ስለ ልጁ ሰለፍ ነው ላንሳው እ ሰላም አለይኩም وعليكم السلام ورحمة الله درس لاين المنير مالك حياك الله درس لاين المنير እሺ እ አ ዘሞ ናም ዘመኑ ጠይቁ ተጠቂ የነበርኩ ይሄንን ጥያቄ ያው እሺ ናም ይገባታል ናም አይደለም ጂማ አላደረጋትም خلاص ባጃጇ ለእሷ ነው ب- كيف تأخذونه وقد أفضى بعض- بعضكم إلى بعض እንዴት ነው ለእሷ የሰጣችሁን ነገር እንዴት ትወስዳላችሁ? አንዳችሁ ከአንዳችሁ ጋር በራቁት ላይ በራቁት ሆናችሁ ተኝታችኋል ይላል አላህ። ኤይ እም ባጃጇ የእሷ ነው። ብጠፋም ባጃጇ የእሷ ነው። ወላሂ አፌን አሞልቼ ነው የምናገረው። አፌን አሞልቼ ነው የምናገረው። እሷን አላውቃትም። ሌላ የምን መረጃ የለውም። ተፍሲል ካለው ተፍሲል ተፍሲሉን መቴ ትነግረኛለህ። እዚህ ነው ያለው 05 መስጊድ ፊት ለፊት ነኝ። É. አልሙሂም አህመድ ነግሮኝ አዎ አልሙሂም አህመድ ነግሮኝ ነበረ ባጃጇ የእሷ ነው ናም ናም ወል <laughs> አላህ ነው ይሄ ላ ላ ፈስ ካደረገች ፈስክ የሚባል አለ። እኔን አንተን አልፈልግም ባጃጄን ለኔ የሰጣውን ነገር ውሰድ ካለችው ፈስክ ይባላል። በዛን ሰዓት ለሷ አይሰጣም። ናም ባጃጇ ለሰውየው ነው። ዝም ብላ ከሄደች ግን ዝም ብላ ከሄደች ግን ባጃጇ የእሷ ነው። ይሄ ፈስክ ይባላል። እንደዛ ከሆነች እሺ፣ ወላሁ አለም <laughs> አላህ ነው ረዘቃት ርዝቁን ሳቀሁ ላሁ ኢለይሃ በለው። <laughs> ሰላም አለይኩም አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ያላው ጥሩ እሺ፣ አትቀሩም እናንተ خلافا للمعتزلة الذين ምን يقولون መርጠው ደግሞ የምትቀመጥና የማትቀመጥ አያውቅም እንዴ እኔ ማህር ሲያደርገው طيب አንድ መኪና በምንድን ነው እኔን ከምታደርገው በአንድ መኪና አላት። ከዛ ደግሞ ሄደች። አልፈልግም አላለችም፣ ሄደች። ይሄ መኪና ለሷ ሰጣታል። ዋዝህ ነው። ነገር ግን አንተን አልፈልግም ካለችዋ አይዋ መኪና ለሰውየው ይመለሳል። ዋዝህ ነው። በቅርብ ጊዜ እኮ ነው አሁን ሲጨቃጨቁ ነበረው። ከም ያፍ እሺ ርዝቁን ሳቀሁ አላሁ ኢለይሃ በለ ይልማ ከላላ ተጉሙሉ ነው እጅማ ግማሽ ነው በዛን ሰዓት አሁንማ ምን አልተናገረችም እሷ ጋር ቆይ ሰውየው ጋር ቆይታለች እም ባለፈው አሁን እንደዛ ብሎ ነው ጠይቀው ያላ ወላሁ አለም እሺ እሺ እ እሺ ምንድነው قال بما تحكم ايوه ارسلوا لليمن بعثوا لليمن مع ابو موسى الاشعري كابا موسى الاشعري قال ودي يمن يالكوت وعليكم السلام ورحمه الله وبركاته كوبي مي جمال كولا والله ميت والله شتجي ይህ ኪታብ ያልፈለጉበት ቦታ የለም። ፈዳኢሁል ወሃቢያን ሰምታ አይታችኋል? አህባሽ አወጡ አህባሽ አወጡ የሉም እንዴ? በዛ ላይ ረድ ነው የተጻፈ ይህ ኪታብ። አብደላ አይዋ አብደላ ሀበሽን ሀበሽን የሚደግፍ ነው ኪታቡ። ፈዳኢል ወሃቢ ይላል። كشف افتراءات وضهد أباطيل صاحب كتاب فضائل وهابية شيالين بقبال له هج أمرا درقوه هنين يزوناتو عندو موچين سرقاتو آل قالش جانا قال تحتمي بستقر آلو كوبي قول ايه؟ سر التمو قول قا ايه؟ نانتي ما سلق آلو هي كتاب وهابية دمو بلو الزاقا وهابيان مسلمو چو ديناتو وهابيان منامين لال جمال أمانة አለ አለ አዎ ኧረ አለ አሁን የሚጋ ፈዳኢል ወሃቢያ ፈዳኢሁ ማለት እኮ ነው ወሃቢያዎቹን ማዋረድ ይሄ ረድ ነው በእነሱ ላይ ኮፒ አድርጎ ጥሩ ኩታም ሰዒድ ቢን መስፈር አልቃህጣኒ ሰውዬውን አታውቁም እንዴ ኡመል ቁርአን ነው የሚያስተምረው ዛቱን ነው የምናውቀው ሰውየው من علماء أهل السنة والجماعة الآن في المملكة بتليم مكة وست هالقال له امم عدفو تي ما الجد نادي بزيد ها شكون ما الجد ها ايشي شيء كبر بعد أنا يعني تمني والله ዋን ፈገት ያተው ሲዮን ነገር ኢንሻአላህ እም ኮፒ ማድረግ ጥሩ ክታብ ነው አ ጥሩ ክታብ ናት እም ايوه قال بعث رسول الله صلى الله عليه وسلم معاذ بن جبل وابا موسى الاشعري الى اليمن ሁለቱን ላኩ ቃለ ቢማ ታሕኩም አሉ በምን ነው የምትፈርደው እዛ ጋር የመን ውስጥ ደግሞ በምን ፍርድ በምን ነው የምታደርገው ፍትህ ቃለ ቢኪታቢላህ በክታብ ነው ክታብ ከሌለውስ ቃለ ቢሱነት ረሱሉላህ ሰለላሁ ዐለይሂ ወሰለም طيب ክታብና ሱናም ከሌለው ቃለ አጅተሂዱ ቢራእይ ክታብና ሱናን አስመልክቼ ደግሞ ጥረት አደርጋለሁ አለው አልሐምዱሊላህ الذي وفق رسول رسوله ወፈቀ የገጠመው ረሱል ረሱልህ የመልእክተኛውም መልእክተኛ ይዋ ተላላኪን ደግሞ የገጠመው መልእክተኛ በሚወደው ነገር ላይ ያሉት ሙምታዝ የለው እ خلافا للمعتزلة الذين يقولون على يملون. الميزان ሙራዱ ማለት ቀስዱ ቅያማ ቀን ሚዛን አለ ማለቱ ቁርአኑ እ ኢቃመቱል አድሊ إقامة العدل አይዋ እቃም ፍትህን ብቻ ማ- ፍትህን ብቻ ነው ሁሉም ሰው ያለ ማብደል መኮን ሁሉም ሰው እንዳይበደል ማድረግ ነው በቃ ይሄን ነው ሁሉም ሰው እንዳይበደል ማድረግ ነው ጀሃነም የሚያስፈልጋቸው ጀሃነም ማስገባት ነው እንጂ ሁሉም ሰው ደግሞ እንዳይበደል ማድረግ ነው። ሚዛን የሚባል የለም። ኢቃመቱ ላይ የሚባለው ማራይና ከየት ነው ያመጣው? አቶ ምን ፍሩጅህም ከቂጣቸውን አመጡት። እሺ ወኢላ ፈለይሰ ሁናከ ሚዛኑ ወኢላ ነገር ግን ላኪን ለይስ ሁናከ ሚዛን የሚባል የለም። ማህሱሱን በሎ እሺ አላ በእነሱ መዘበ ባጥላቸው በቆሻሻ መዛሃባቸው ላይ ደግሞ ሚዛን የለም እንደነጋገራቸው ከሆነ አሸሩል ፍርቃ ናት ድሮ። በአሁን ሰዓት ደግሞ አሸሩል ፍርቃ አሁንም እንላለን። የፈለገውን ሰው ወደደን ጠላን፣ አሸሩል ፍርቃ በአሁን ሰዓት አልሙአይወ አልተብሊግያ ወለይሱ ተብሊጊን አይባሉም አይባሉም። ተብሊግ አይደለም ዝም ብሎ ነው። ተብሊግ ማለት የሚያደርስ ሰው እኮ ትክክለኛ በአዲላው አይዋ ይሄ ደግሞ ለነሱ የማይገባን ስም ነው የተሸከሙት። ማን ኑር ተብሊግና ኢኽዋኖች ናቸው። በአሁን ሰዓት አሸሩ ፍርቀትን ثم ايوه ከነሱ ይመልጡም ደግሞ እነዚህ ምንድነው አህባሾች ናቸው طيب እሺ قلت يا أخي أن من صلى في مسجد الأحباس سئلت ليلا إمامه بكتلو ጠይቆኝ ነበር አይ የትልቁ መስጂድ سئلت ليلا هل من صلى في مسجد الأحباش هل يعيد صلاته قال نعم اي اي አሁን አፉን አምለ አፎይን አምልቼ ነው የምናገረው እ በፊት ደግሞ ቆዩ ምናምን ብዬ ነበርኩ። አዎ ናም እስከ ሁለት ወር ሶስት ወር እንደዛ እያልኩ ነው። ወመን ሰላ ፊ መስጂድ አልአህባሽ ሀል ፊሃ ወሰኑ ዩዕበድ የይ ቃለ ፈላ ኢዘን ሄዶ ደግሞ የማይሆን ሐራም ሙሐረማት ቦታ የሰገደው ሰው ፈዓለይህ ልኢዓዳ ሰላቱን መመለስ አለበት። አትቀራም እናንተ ሰውየው ገንቦ የሚባል ሰውየው እስከሚመጣ ድረስ አይዋ እኔ ደግሞ ትንሽ ቱምቦል ውስጥ የሚባል አለው ያ ዘንብላ እኛ የምንለው ይሄ ምሳሌውን እንከተል ነገር ግን የፈለገው መስረጃ ማስገድ ይበቃል እስከሚሉ ድረስ እኛው በመስረጃ አስቀምጠናል አይ አዲስ አበባ አለው መስጊድ እዚህ ሻዩንም አለ ከፈለክ ሂድና ከፈለገ ያ ዘንብል ማለት ትችላላችሁ ونحن قلنا والله ما صليت فيها يوما واحدا جماعة البرن سبع أنا جماعة جدا ايه قمنا ولا جماعي من المؤهدم ولا انك ليس قدرنا كفلقوا لو سقطوا في الهفرة مشايكو تشو قدر كببوك نسوغانو من قبان دي مشايكو تشو قدر كببوك نسوغانو من قبان عياذا بالله اتبع كي ما عندك من الكتاب مصر الجاون ايوه من دنا القران سوره توبه مسجد ما يضرب من لا مسجد أسس ما عندي لبس في التقى من أول يوم أحق به أن تقوم لا تقوم فيه أبدا أيوة إنه مسجد أسس على إضرار المسلمين مسلموتهم بما قدات وعلى إضرار عقيدتهم أي تفسير تملكت ابن كثير الناس دي. أيوة ما الشنقيط تعليق لا تملكت أي من سرجاهم معتنا أيوة አማ ሄድና ስገድ የምለው ማ ሰሚዕና ቢሃዛ ፊ ልሚለት ልአኽራ ድሮም ዛሬም ድሮም አልሰማንም አይዋ በል እሺ لأنهم يعتمدون ቢናአን ገንብተን ማለት እኮ ነው ገንብተን በመዛብ- በባጥላቸው መዝሀብ ላይ በ- በቆሻሻ በቆሻ- ቆሻሻ በሆነ መዝሀብ ላይ ማለት እኮ ነው ቢናአን ገንብቶ ማለት ነው እነሱ እነሱ ሀሳቦቻቸውን ገንብቶ በምን ላይ በቆሻሻ መዝሀባቸው ላይ ገባሁን አረ ትክክል ነኝ አማርኛ እያደናገረ ነው ብለህ ነው እንዴ ላ لأنهم لا لا لا. يعتمدون على እኔ عقولهم ሲያስቸግረኝ ያው አላችሁ እሺ የላ እሺ ዑቁልም ያው ቢ- ሊአነሁም ያዕተምዱን እነዚህ ደግሞ ሙስላዎቹ ደግሞ ይመካሉ ይደገፋሉ ደግሞ እሺ አላ ዑቁልህም በአቅላቸው ላይ ነው የምደገፉ የቁሉ ቢአልስነትህም ማ ለይሰ ፊ ቁሉብህም يق- يقدمون العقل على النقل بلو لكن دم واجب تقديم النقل على العقل وعلى هذا شيخ الإسلام تيمية كتاب له من تعارض العقل والنقل በሚል كتاب አለው اي ሁል ጊዜ ደግሞ ነቅልን የሚያስቀድም ال- الجس ال- ايوه العقل السليم في الجسم السليم اي العقل السليم ትክክለኛ አእምሮው በትክክለኛ አካል ውስጥ ነው በዛን ሰዓት العقل السليم في الجسم السليم ነቅልን የምታስቀድም ከሆነ በጥሩ አይዋ አእምሮዬ በምን በትክክለኛ አካል ውስጥ ነው ያለው አቅልን የምታስቀድም ከሆነ አይዋ አሰቅሙል አይዋ ሹፍ العقل السقيم في الجسم السقيم በለው ገባ እንዴ ሰቂም የታመመው አእምሮ በታመመው አካል ውስጥ ነው ያስቀመጥከው ያላው እሺ አይዋ ምንድን ነው يعتمدون على النصوص ماذا قال سويو إذا رأيت هوى في أهل في أهله حكما شاعرون قطام عندنا እኛ ደግሞ ማዓለምናው ሽዕር አይ ቁርአን የሚለው ሽዕሩን አላስተማር ነው የሚለው ኢንሻ ነው ይ አጀማመሩን አላስተምር ነው አላስተማርንም ነብዩን የሽዕር ግጥሙን አጀማመሩን አላስተማርንም ይላል ተፍሲሮችን ተመልከት ሂድና የሽዕሩን የግጥሙን አጀማመርን አላስተምር ነው አላስተማርንም ማንም ረሱሉን ነገር ግን ሰው ያለውን ደግሞ እን- ይላል ማለት እኮ ነው اللهم لا عيش إلا عيش الآخرة فاغفر للأنصار والمهاجرة طيب من لا نو إذا رأيت هوى في أهله حكما የሆነ መንደር ደግሞ በስሜት የሚተዳደር ካየው ፈዓለም ቢአነ አልዓቅለ ቀድ አይዋ ቀድ- ቀድ ዘሀባ እነዚህ ሰዎች ደግሞ ምንም አቅል የለውም እብድ ናቸው እንዳትከተል ማለት እኮ ነው እንዳትከተላቸው እነሱን ነው። እሺ የለው እሺ ሰዓት ገና ነው። ረህመት አላችሁ አብሽሩ። አንድ ሰዓት ምናምን አለ። እሺ የለው በመስረጃ ላይ አይቀር ነው። ፈልሚዛኑ በለው አንተ ያ ሙዕተዝላ ሚዛን ማለት ሐቂቃ ነው። አይ አይዋ ሐቂቃ ማለት ወቂቃ ማለት በግድ እንደዚህ ያለ እሺ፣ ከተውበት እሺ በል እሺ። ሁለት መዳፍ አለው ከማጃ ፊል ሐዲስ ሰሂሃ በትክክለኛ ሐዲስ መጥቷል። አይ ምን ትላላችሁ አልመጣም አልመጣም قوله يوزن فيه الخير والشر طيب قوله قول الإمام البربهاري رحمه الله والسيئات رحمه الله رحمك الله يا بربهاري ورفع الله درجتك في الدارين ولولا كتابك شرح السنة لما ميزنا بين المبتدع والباطل أيوة وبين أهل السنة والجماعة تككلنا ይሄ كتاب لما مقصي مبالغة ከድንባር አለፈ እንዳትለኝ እሺ የሚጠላም ሰው ይኖራል እንዴ قوله طيب እሺ له كفتان وله لسان እሺ له كفتان كما جاء في الأحاديث توضع ለሐሰናቱ في كف በአንድ መዳፍ ደግሞ መልካም ነገር ትቀምጣለች والسيئات ያስቀምጣሉ እሺ እሺ كما في حديث አልቢጣቃ قتي ቢጣቃ ማለት ካርድ ማለት እኮ ነው ሐዲስ የካርድ ሐዲስ የሚባል ሰምታችኋል እንዴ ሰውየው ማዕሲያውን ሰርቷል ምንም ደግሞ ኸይር ምንም የለም እይ ሐዲሱ መጥቷል በሌላ ቦታው መጥቷል ምንም አልሰራውም ግን ፈልጉለት አለው ሲፈልጉ ደግሞ በራሱ ካርድ ላይ የሆነ እስትግፋር አለ ወይም የሆነ ሻሃዳ አለው አቂዳ አለው ደግሞ ሲፈለግ ሐዲሱ ደግሞ ኢንሻአላህ ስትቀሩ ነው የላ እሺ في قصة الذي له والحديث صحيح أخرجه الترمذي وابن ماجه وأحمد وابن حب- حبان من حديث عبد الله بن عامر بن العاص وصححه الشيخ الألباني في صحيح الجامع علل نعم تكلم أيوة أشيم في قصة الذي له تسعة وتسعون سجلا زيتنا زتين مو مزقب አለው مزقب ملفا ወይም نو ما هدرنو ما هدرنو በአማርኛው እሺ كل سجل منها مد دمو عين ደግሞ ማህደር ደግሞ አይን አይታ ደግሞ የማደርስበት ማለት እኮ ነው በጣም ሰፋ ያለው እያ ማህደር ነው ያው واضح نو ይሄ ሁሉ ደግሞ በወንጀል የተሟላ ማለት እኮ ነው። ምንም ኸይር የለም። እሺ ፈቃሉ ለሰውየው ይባላል ይይ ሀል ሚን ሐሰነትን ከነዚህ ሁሉ ከዘጠና ዘጠኙ እነዚህ የተሟላ በምንድን ነው? በወንጀል ነው፣ በጥሩ ነገር አይደለም። እስቲ አንድ ኸይር ብቻ ሐሰና አለ ኮይ ምንም የለኝ ያ ጌታዬ ምንም የለም ይላል። فيتعادم هذه الس- الصح- الص- ፈየተዓዘሙ هذه الصحائف الكبيرة الكبيرة እችኛው ትንሿ እችኛውን ቢጣቃ ትንሿን ደግሞ አላህ ከፍ ያደርግለታል ለማ ኢዛ ለም የኩን ፊያ ሽርኩን በለው ይ ይይ ሽርክ ከሌለበት ነው እንጂ ያ ብነ አደም ለው ጂእተ ቢ ምን ነው مثل أنان السماع ይ لو أتيتني, بقراب الأرض أيوة خطأ إن دمو مدرسة ما سبحان الله يأكل دم وانجل زي ريني بتمات أو ثم لا تشرك بي شيئا እዚህ ደግሞ ሰማይን የሚያክል ውስጥ شرك ሽርክ እዛ بني لا يا ያላጋራ እንደሆንክ أيوة أتيت أتيتها بقرابها مغفرة شرك كلبتنا انتبه امم انتبه شركنا أما الشرك تفسد العمل እሺ ويقول لا يا ربي من فاتته صلاة الأصر فقد حبط عمله أي أيوة إن الله لا يغفر أن يشرك به شيئا ويغفر ما دون ذلك لمن يشاء ولو أشركت لحبطن የምትሻረክ ከሆነ በእኔ ላይ የምትጋራ ከሆነ ስራዬን አበላሻለሁ ይላል አላህ አይ ለካ ከዚህ ቁርአን የምናገኘው ምንድን ነው የምንረዳው ስራን የሚያጠፋው ሽርክ በስተቀር ሌላ ነገር የለም ማለት ነው አይደለም እንዴ አይደለም ያ ኢኽዋን ከዚህ አያ- አያው እንደዛ አታመላክትም ወይ لا إله إلا الله محمد رسول الله مشيتم لهواسا آه؟ طيب حديث وسط من فافت من فاتته صلاة العصر فقد حبط أعماله ይላል የአስር ሰላት ያመለጠችው ሰው ደግሞ የሱ ስራ ተራገፈ የለም ይላል ሀበጥ ነው እሺ ያላ ሽርክ ደግሞ እዛ ቦታ ደግሞ ቁርአን አያበላሽም ብለናል ደርሱን እስከምንጨርስ ደግሞ አስታርቁና ጠብቁን ሁለታችሁ ሌሎችም ደግሞ ገብታ አልተጋጨም ትክክል ነው ቡኻሪ ነው አለይሰ ቡኻሪ ቡኻሪ ነፍስ ሸይ በል ፊ ኪታብ ሰላት አልቡኻሪ ፊ ኪታብ ሰላት ክፈታውን ተጅሪድ ኢስቲክታቡ ሰላት እሺ እሺ ንገሩኝ እስቲ በኋላ ኢንሻአላህ ጀምን አስታርቁ ፀሐይ ኢዳበላ በልታችኋል ወደዚህ ጠጋ በሉ እስቲ እሺ ከፀሐይ ደርስን ልክ እንደጨረስነው ጠይቁኝ እሺ እጠይቃችኋለሁ እሺ ኩልኩም እሺ እ ይደገም ቁርአኑ ምን ይላል ለይን አሽረክተ ላያሕበጠን አዕማሉክ ይላል ለነቢዩ ስ ሰለም በእኔ ላይ የምትጋራ ከሆነ የምታጋራ ከሆነ ሌላ ሰው ደግሞ ከኔ ጋር ዒባዳ የምታደርግ ከሆነ ላያሕበጠን ስራዬን እናበላሻለን ይላል እናጠፋለን ይላል አይደለም ነ ለካ ከዚህ የምናገኘው የምንረዳው አይዋ ሽርኩ ደግሞ ስራውን ያበላሻል ማለት ነው አይ ያላ ሽርክ በስተቀር ሌላ ነገር አያበላሽን ነው የምሰጠው አይደለም አልገባችሁም طيب حديث من البخاري تك صحيح ሳይሆን ደግሞ አሳህ ነው ያ አኺ سبحان الله بخاري وما في البخاري نعم ጥያቄ አያስፈልግም አስር ሰላት ያመለጠችው ሰው ደግሞ ስራው ደግሞ ጠፈበት ተበላሸ ይላል ሀብጥ ማለት እኮ ምንም ደግሞ ሚዛን አላህ አያስቀምጥለትም ማለት እንደ ሽርክ ነው ይላል መጨረሻ ላይ ነው ኢንሻአላህ طيب እሺ እስከዛ እስቲ ሆዳችሁን ውስጥ እንዴ እ እሺ እሺ ምንም የለኝም። በዚህ ሰሐይፍ ደግሞ ፈተዓዘሙ ሀዚህ ሰሐይፍ አልከቢራ ችኛ ደግሞ ትልቅ ትሆናለች ማለት እኮ ነው። ችኛው ቢጣቃው ማለት እኮ ነው። ቢጣቃው ማለት ካርዷን ካርዷን ነው። ሰውየው ስለ ሰውየው ናም ካርዷ ነው ካርዷ ናም ሰውየው በጣም ይሄ ደግሞ የሰራው እነዚህ ሰሐይፎቹ በጣም ከባድ ነው። ምን እያልክ ነው አንተ? فيتعادم هذه ዮ الصفة الكبيرة ፈየቁሉ ያ ላ ረቢ ሰውየው እኮ ነው ናም ናም ሰውየው ነው ምን አልኩ ቅድም هاي ትንሿ ኪታብ ብዙ ሆናለት እንደዛ والله يا بالله ها بزاو لماذا لم تأخذونني هذا لا سبق الخطأ وليس سبق اللسان سبق الخطأ شيء ايوه سبق الخطأ مات كتاب ليلى ايوه كانت ليلى قال نبرنا مات يا بالله ايه ፈዩዓዚሙሃ ባለው ሰውየው እነዚህን ብጣቃዎቹን ደግሞ ያተልቃል፣ ትልቅ ናት ላላ ወየቁሉ ላ ያ ረቢ ይህ እሺ፣ ቅድም እንደዛ ብዬ ነበርኩኝ። አዑዙ ቢላሂ ሚነ ሸይጣን ረጂም አዑዙ ቢላሂ ሚን ገፍለቲ ሸይጣን። የቅድሙ ምንድን ነው ይሄ? የሴትዮዋ ነገር እኮ እንትና አረገ አጀብ የሆነብኝ ሱብሃነላህ ልጁ ለአባትየዋ ደግሞ አይታዝም አለው። ይሄ አላህ ደግሞ የሆነ ነገር ባንተ ላይ ይምራ እያለው መጨረሻ ላይ የአባቱ ነገር ደግሞ እሱ የገዛውን ባጃጅ ይዛ ሄደች። ሱብሃንአላህ ዱዓው እንዴት እስትጃባ አላህ አደረገለት። ልጁ ደግሞ አቅ ነው አቅ ነው እሷን አገባ። አዎ ለቤተሰብ አምኖ አቅ ነው። ሱብሃንአላህ እንዴት አላህ ይህንን ያለው እሱ ለፍቶ የገዛውን ደግሞ የእናትና የአባት ደግሞ ዳዕዋው ለካ በጣም ሙስተጃብ ነው። የላ እሺ ቃሉ በላ በላ ሁን እሺ ኢነከ ላ ቱዝለሙ ዒንደና ወየቁሉ ላ ያ ረቢ እሺ ምንም የለኝም ማለት እኮ ነው። ፈዩዓዚሙ ማለት እኮ ነው። ሰውየው እኮ ነው የሚያተልቀው። በጣም ትልቅ ናት። ሰሂፋ ውስጥ አለው በጣም ትልቅ ናት። ዘጠና ዘጠኝ እሺ ይባላል እሺ ወየቁሉ ወየቁሉ ላ ያ ረቢ ይህንን ደግሞ እንደዚህ ነገር ደግሞ ይህንን ያክል ደግሞ ሰርቼ ምን መግፈራ ይጠበቅልኛል ይላል ሰውየው ምን መግፈራ ይጠበቅልኛል ማዕሲያውን ተቃራኒ ነገር ሰርቻለሁ እሺ ቃሉ በላ በላ አንተማ አዎ ለአንተማ አይጠበቅም መግፈራ ይጠበቅልሃል እንጂ መላእኮቹ ከአላህ ከአላህ አፍ ወስዶ ነው እንተቡ ከአላህ አፍ ወስዶ ነው እዚህ ላይ አልገባህም በላ ኢነከ ላ ቱظለሙ ዒንደና ከዛ በፊት ፈቁሉ ያ ረቢ ፈዩዓዚሙ ያተልቃል እነዚህም ብጣቃዎች ካርዶቹን ደግሞ በጣም ማዕሲያዎች ወየቁሉ ይላል ላ ያ ረቢ እነዚህ በጣም ደግሞ ታላቆች ናቸው በጣም ላይቷ እዚህ እንትን አላለችም ይ ይ ኢዛ ካነት መቅሩና በዚህ ላይ እንትን አመሏ የለም አመሏ ስራ የለም አይዋ ፈዩዓዚም ያተልቃል ሰውየው ነው በጣም ዘጠና ዘጠኝ ወንጀል ሰርቼ በጣም ትልቅ ነው ይላል እሺ ኢነከ ላ ቱዝለሙ ዒንደና ለከ ሐሰነቱ በዚህ ላይ በላ የምለው ምንድን ነው? መላይኮች ናቸው ው አላህ ነው ይላሉ። ይ አዎ ትልቅ ሰርቷል እነዚህ በጣም ትልቅ ነው። ነገር ግን ነገር ግን ላኪን በለው እዛ ላይ ላኪን እንደና በለው በላ የምለው ወይ በላ የምለው ላኪን እንደና በለው ይ እኔ የምለውን ቀጥ ነቅል ተፈለገ አይደለም ላኪን እንደና በለው እኛ ዘንድ ያለው እ ላንተ ያለሁልህ ምንድን ነው ያለው ላ ቱዝለሙ ዕንደና እኛ ዘንድ አትበደልም ለከ ሐሰነቱን ትንሽ አንድ ሐሰና አለው ቢቢጣቀትን ፊሃ በለው ዋህዳንያ አለ ግን ሰውየው ምሳሌ በጫት እናደርግም موحد ነው ولكن ሙንከራቱን ይሰራል አይ منكر መስራት ምንድን ነው محرم አይደለም እንዴ በል ዑለማዎቹ منكر የሚሰራ ሳይሆን وشاهد المنكر كفاعله ይላሉ ይ ዑለማው ልአቂዳ የሚሰራ ሰው ቀርቶ وشاهد المنكر የሚሰራ ሰው አይደለም ሙንከሩን ብቻ ተመለከተ ቆመው እንደዚህ ከፋዒሊሂ እንደሚሰራ ሰው ነው ዋضح ነው አይተላው ግን አይደለም ማስወገድ ይችላል ማስወገድ ይችላል ዛሬ እዛ ጉሮቤት ትስርክ ተጠርታለች ባላቤቴ ዘመድ ነው ግን አንተን ግን አልጠሩም ካንተ ጋር ጥቅም አላቸው እዚህ ግን ሙንከር እንደምሰራ ታውቃለህ አንተም ባይጠሩ ሙንከርም ባይሰራ መሄድ አለባት ትክክል ነው ዘመድ ዘመድ ስለሆነ ነገር ግን ደግሞ ሙንከር እዛ እያለው ዝም ብለ ሄደ ደግሞ ምስትህን ደግሞ እቅራ ማድረግ አይዎ ተትቢት ማድረግ አይዎ መረጋገጥ ሂድ ምንም ትገል ማለት ከፋዒልህ እንደሰራ ይቆጠራል ወሻሂዱል ሙንከሪ እደግማለሁ አሁንም ወሻሂዱ ልሙንከር ከፋዒልህ አረብኛ ቃላት አለም ይሄ ቃዒዳ ነው። ይሄ መሰረታዊ ነገር ነው። የፈለገ ሰው ይጽፋል። ወሸሃደቱ አነ ሙሐመድ ረሱሉላህ እዛ ነው የምትቀሩ እነዚህን ማሻአላህ። ጠይብ እሺ፣ አረብኛ ሲሆን አያስቸግርም ማለት ነው። እሺ ሙንከር ደረጃ አለ። በነገራችን ላይ ኡመራዎቹ የሚያስወግዱ ኡለማዎቹ የሚያስወግዱ አዋም የሚያስወግድ አለ። አይዋ በቀልብ የምትጠላ ነገር አለው። واضح ነው طيب እሺ ሻእዮ شوف ላኪን በሎ እዛ ላይ ፈዩቃሉ ላኪን እነከ እሺ واضح ነው አለ እሺ ቢቢጣቀትን አይዋ እዛ ቢጣቃ ካርዱን ያመጡለታል ማለት እኮ እዛ ውስጥ ደግሞ ያ ዱንያ ካርድ አይደለም ትመሳሰላለች አትመሳሰልም እዛ ውስጥ ሻውን ቢጣቃው አይዲድ ካርድ ነው ምንድን ነው በእንግሊዝኛ ምንድን ነው? አዎ አይዲ አዎ እሺ ሻዳ አለች እዛ ውስጥ فتودع في كفته في كفته ኢዛ ለም ዩሽሪክ ቢላህ በለው እዚህ አይ ነፍሲያውን አቃተው ላኪን ማሻ አላህ ፈካነ አላ መንሀጅ ሰለፍ ነገር ግን ሴቶቹን ደግሞ ዝም ብሎ መንገድ ላይ ያባርራል አይ طيب እሺ <laughs> ፈካነ ሰለፊየን ባህል እንደዚህ ነገር የለም ግን ነገር የለም አቂዳውን ይዛል ግን እይዋ ተዓሙል ከመጥፎ ነገር ጋር ተዓሙል ያደርጋል ሽርክ የለባል አኩል ለም ዩሽርክ ቢላ በለው ለም ዩሽርክ ቢላ በለው ፈቱደዑ ፊ ኪፈትን ላኢላላህ በአንድ መዳብ ላይ ትቀመጣለች። እሺ እነዛ ስጀላዎቹ እንደዚህ ማህደሮቹ በአንድ ደግሞ ማዳብ ላይ ነው የሚቀመጡት። ማህደር የለም እንዴ? ማህደር ነው እሺ فترجح البطاقة ፈቱረጅሁ የታለ የቱና ነው ፈተርጀሁ البطاقة ቢጣው ደግሞ ተ- ትበልጣለች ማለት እኮ ነው ታሸንፋለች ወይም ደግሞ ከፍ ታ- ትላለች ምንድነው ተፈተርጀው ማለት ምንድነው አቡ ፋጢማ ታመዝናለች ታመዝናለች ወይም ሌላ ቦታ ውስጥ ሌላው ራ- ሌላ አማርኛው አመዛኝ ነው ራጂህ ይባል የለ አዎ ሚዛን ትደፋለች። እሺ በል እሺ እ ሌላ አታመጣም እችኛው ሰው ደወለ ስጅላቱ ሌላ አማርኛ የለም እችኛም ብቻው ሰው ደወለ እሺ ፈተርጅሁ ትመዝናለች እሺ አልብጣቀቱ እሺ ላኢላሃ ኢላላህ እንዳለች ያሺ ወተጢሹ ትወድቃለች እሺ السجلات አይዋ ስጅላዎቹ እነዛ ዘጠና ይወድቃሉ ይወድቃሉ በለዛ ላይ فيدخل الجنة ايوه هذا دليل على ان هناك كفتين بلو ሁለት ደግሞ ሁለት መዳፎች አሉ በሐዲስ እስቲ ቂያማ ቀን لهذا الميزان توزع فيها الاعمال يوم القيامه ቂያማ ቀን ደግሞ የበኒ አደም ስራዎቻቸው ደግሞ የምትመዘንበት አለው ማለት እኮ ነው ጀማል ሳቦ ዳሚሬ ወኒን አፋን ማን ጀተኒ መረ ማል ወለማን ከነሳ ጃሃር ተኩል ይራውና ይካመረ لا على خير يا نمبر بعد وقت اسمه بعد ايش يلا طيب واضح إنه يا اخوان وله لسان هل منكم من يتبع رأي المعتزلة منه እ? ድሮ እየቀረን እያለ ሱ- ኡሱል እየቀረን እያለ وقال قوم ትላለች ኡሱል ምባል امتاع العقول بروضة الأصول መጀመሪያ ኡሱል الفقه ለማቅራት ከፈለከው ሸር ወረቃት አለ ወረቃት የምትባል ክታለች ኢማም አልጁወይኒ ያስቀመጡት ይ መሀል ነው ሸርህ ያደረጉት የሻፊያ መንገድ ላይ ነው። በሐናቢላ ላይ ደግሞ ኡሱል አልፊቅህ ለማጀመር ከፈለክ ኢምታዑ ልቁል ቢረውደት ልኡሱል ይላል። ጭንቅላትን ማስደሰት በኡሱል አልፊቅህ ይላል። ይሄ ኪታብ ነው በዛው ወቃለ ቀውሙን እያለች ትላለች። ወቃለ ቀውሙን እያለ እየቀራም ድሮ እያለ ዛሬ 27 ምናምን በፊት ነው። ወቃለ ቀውሙን እያለች ትላለች። የሆነ አብረን የምንቀራ ሰው وقال قوم من المعتزلة ይላል አሁን ረድ على الم- على እንትና እሷ ነው የምትለው ኪታቧ ايوه በሙዕተዝላ ላይ ረድ ይላል ሼክ ሼካችን አለ ሳጀሰን ነው አይወ ጠለላሁ ምረው እኔ ደግሞ የጅምሁር ሳይሆን የብዙሃን ሳይሆን የሙዕተዝላ ትንሽ ደግሞ አዮ የገባልኝ ነው አለው አያ ትይ ሙዕተዝላ አሉና በክታብ መጥቶታል እሺ እ በል እሺ እ يا بالله ايه وله لسان اه لسان الميزان نعم معروف عند الناس عند الناس ايوه ملا تك لكن نحن نخالف شيخ صالح فوزان ይሄ መስቀመጫ የለም በሚዛን ላይ ይሄ ምን ነው መጠልጠላ ያላል እ አውቀን ደግሞ እንትን አለም ሊሳን ሊሳን ነው ጠረፍ ነው ብሎ አንዳንድ ዑለማዎች ይፈስራሉ ምን ሐናቢላ እዚህ ላይ ደግሞ እሱ እሳቸው በእንትና እኮ ነው እ እም طيب እሺ معروف يسمونه قلب الميزان በለው የልብ የሚዛን ልብ ይናገራል በለው ይናገራል በለው ትክክል ነው እም በል እሺ አለዚ የሚሉ የምነተን አንዳንድ ጊዜ ወደዚህ ወደ ቀኝ አንዳንድ ጊዜ ወደ ግራ ያኛው መስቀመጫ አይደለም እንዴ እም ልብ ነው ማለት እኮ ይናገር እሺ فإذا تساوت الكفة كفتان الكفتان ሁለቱ ደግሞ መዳፉ እኩል ከሆነች اعتدل ለቀልቡ ሚዛኒ መሀል ያለችው ማለት እኮ ነው እሺ واضح يا اخوان ها ምን ነው የምትሉት ይሄን ايوه نعم ايوه نعم ايوه ምንድን ነው እችኛው طيب እና እሱ ኢላሱ ምን ይላል ደግሞ ያንተ ስራ ከወደቀው ያንተ ስራ ትክክል አይደለም ይላል ናም በሉ ኢሳዲሱን አድርሱ እስቲ ለነገል እንንተይ ወኢዛ ረጀሐት ካመዘነች ክፈቱን ማል አልቀልቡ ይሄ ነገር ወደዛ እኮ ነው የሚሄደው ይሄ አይዋ ይሄ ጫፍ አለው ወደዚህ ያለው ወደዚህ እኮ ነው ሚ- አይዋ ሚዞሮ ዋ ማን ነው ምሳሌ የሚያደርገው? እስቲ አድርግላቸው። ያ ማለት እሺ፣ ዳርና ዳር ናም አይዋ ናም ሙምታዝ። ይሄ ግን ማጃ እንትን አለው ግን ማጃ አለው። መደገፊያ አለው። እሺ፣ ቀልቡ ይሄ ነው። በሁለቱም እኩል አሉ ሊሳን ይባላሉ። እሺ፣ እነዚህ ጫፍና ጫፍ ያሉት ናም ከፍና ዝቅ ሳ ሙምታዝ። አይዋ ይሄ ግን በሁለቱም ጫፍ አለው ሊሳን ይባላሉ። እችኛ ግን ራእሰል ሚዛን ናት። እችኛ ራእሰል ሚዛን ነው። እዚህ ላይ ገብቷል። ይሄ የሼኩ አነጋገር ገብቷል። ይዋ ዋናው ቦታ ማለት እኮ ነው። ዋናው ቦታው አዎ፣ መቀመጫ ማለት እኮ ነው። እችኛው ማለት እኮ ነው። እችኛው መያዣው መያዣው መያዣ ማለት መሀል አለችዋ ማለት እኮ ነው። እንደ ሰውየው እዚህ ላይ ይሄ አልገባም፣ እዚህ አልገባም። ወደዚህ ይሄንን ከጨረሰ ወደ ሌላ ልንሄድ ነው። ይሄ ገብቷችኋል ወይ? ፈኢዛ تساوت الكفتان ይኸው ሁለቱ በኩል ደግሞ መዳፍ እኩል ከሆነችዋ ይሄ ምን ይባላል? ስር የተንጠለጠለ ምንድን ነው? ሊሳን አለም ለያህዋን ይሄ እንደዚህ የሚንጠለጠለው በሁለቱም በኩል የምንጠላጠለው ከስር ያለው يا اخي اخوان است يا بارك الله لكم ይሄ መስቀመጫ አለ እንዴ? ከል ቁርአን ላ መስቀና መስቀመጫ ከል هات الليله ሀቲ ሞባይል አስቀምጦ እስቲ ላይ መሀል አለው። ይሄ ደግሞ ቃይማ ነው። ይሄ ቃይማ ማለት እኮ ነው፣ መያዣ ነው። ዋድህ ነው። አይዋ ሀዛ ሊሳን ነው። እነዚህ ሊሳኖች ይባላሉ። ዋድህ ነው፣ ዋድህ ነው። ያኹዋን ይሄ ምንድነው? ቃይማ ይባላል። ፈይዳ ማለት እቺኛ ነገር ወደታች ከሆነች ዝቅ ካለች እንቀላባለው። ይሄ ከፍ ይላል፣ ደግሞ ይመዝናል ይሄ አይደለም እንዴ ዋዝ ነው ግን አባባሉ እንደዛ ነው ገብቷል ይሄ የመጀመሪያ ገብቷል አዎ ናም ዋዝ ነው አለም ያኸዋን ይሄ የዱንያ ነው እንጂ ዝም ብሎ እኮ ነው ያኸራ አላህ ነው እንዴት እንደማዝን አላህ ነው የሚያውቀው እዚህ ላይ የሼኩን እንትና ለማስረዳት ነው አሁን እናንተ ሊሳነሳቸው እሳቸው ይሄ ነው ገባችሁ طيب ይሄ አይደለም ገባችሁ እንዴ አልገባህ ናም ሙምታዝ አዎ እኛም ደግሞ ለምሳሌ ልናደርግ እንችል نعم سبقتنا جزاك الله خيرا አንስ ሀብተን ጥሩ ነበረ አልምህም ዋዶ ነው አለ እንዲህ አይደለም ቃሉ ዑለማዎቹ ፊል አቂዳ ላ ዩዑረፍ ሚዛን ምሳሌ አይደረግም ቀልብና የት እንደሆነ አናውቅም ይላሉ ይሄ ከስፋት ጋር እንትና ጋር እይዋ ኑምሩሃ እንደመጡ ደግሞ ማሳለፍ ነው እንጂ ከይፍያ ልናደርግበት ቀልብ ነው በዚህ በኩል አለው በዚህ በኩል አለው ይሄ በዚህ በኩል ቀልብ ነው በዚህ በኩል ቀልብ ማለት የለብንም ይላሉ ለማዎች አቂዳ ምን ትላላችሁ ወቀልቢ ማኢሉን ሼክ ማን ነው ያህ ነጅሚ ረሂመሁላህ ይሄ ረሂመሁላህ ይላል ላ ነሲፉሁ አንገልጽም እንደዚህ ነው በዚህ በኩል እንትናለች በዚህ በኩል እንትናለች እንደ ከአዱንያ ጋር መመሳሰል የለብንም ይላል ይሄ ለአለ ልቀውሉ ወሊኩል ውጅሀቱን ወመወሊሃ ከእነዚህ ሁለቱ የፈለግከውን ማውሳት ትችላለህ እኛ ግን ቀልቢ ማለት ያህያ አልሐኪም የሚለው ነው መንሀጁ ደግሞ ከሰለፍ ሼክ ልእስላም ተይሚያው ቀልብ አይሉም እሳቸው ሚዛን አልአክራ የራሱ ነው የአዱኒያ የራሱ ነው ያሉ ከይፍያ ግን አልመጠልንም ይላሉ ይ በአዱኒያ ላይ ምሳሌ እንዳናረገው ከይፍያ አልመጠልን ይላል ከፍ ከፍ የሚለው አለ። ሊሳን የሚለውን ከየት ነው ያዘው? ቀሪና አገኝተን ነው ቀሪና አይዋ አዲ አይ ሊሳን የሚለው ለፍዝ እ ለ- ለሚዛን ሊሳን ሊሳን ሐዲስ አለው ሊሳን ሐዲስ አለ ናም ሐዲስ አለው ለይሰ ቢድዕላ አላ ሰሒህ ትክክለኛ ሐዲስ አለው አላ ኩል እናንተ በለው ያኪ የአዱንያ ሚዛን ኤይ አቡ ፋጢማ የአዱንያ ሚዛን አህመድ ማነው ስሙ አብዱራህማን ونور كلكم أنا أقول لكم وأنت <laughs> أي مصطفى تمكين إيه توفيق إيه أهم إيه نعم إبراهيم إيه عدل ما درجة اللبن إيه ياسين أيوة نمسلم أيوة نعم على كل قولوا يا إخوان ليس هناك وصفة في الدنيا لميزان الآخرة تككن عملنا يا لسان منم መጥቷል በሀዲስ ናም ሊሳን የምለው ቃለ ዛቱል ሚዛን ይላሉ ይ ትክክል ነው የያህል ነጅሚ ትክክል ዒባራ ነው ወዓላ ለሙምክን እሳቸውም ረዋ ፍንትና ነው ረዋ ፊል ኪታብ ማውሰድ ትችላላችሁ ይህም ትክክለኛ ጤፍ ነው ይህም ትክክለኛ ጤፍ ነው የምትገዛው አንተ ነው እሺ ወላሁ አለም ወላሁ አለም ከፀናት እነሱም እንዴ ናም ናም አካሉ في نعم مزنا في بعض إلى اللو لكن لو وزن يسقط إلى اللو ይላሉ ذات أعمال ነው ግን راجو عند علماء وفيه خلاف قالت الجهمية أكل أي مزنم والجمهور من السلف على أن الذي يمز أيوة من مزنه አዕማል ልዒባድ ነው። ዛቱም ደግሞ አንዳንድ ደግሞ ስራ ከሌለው ዛቱ ይመዘና ይላሉ። ወላሁ አለም ወላሁ አለም ያለውን አትፈልጉም? ዑለማዎቹን አቋል ነው የፈለ እሺ፣ ለእናንተ ነገር ነው። እሺ ይበቃል። እዚህ ላይ ያህያ አልሐኪም መን ሁዋ ያህያ አልሐኪም ተቅሪባ ወደ 28 ዓመት ነው ከሞቱ እንደዛ አካባቢ ነው 28 ነው 20 ምናምን አካባቢ ነው ምን ዑለማ አህለ ሱና ወልጀማ ወልጀማዓ والجماعة في الجنوب سعودي عربيا بدبوب بكل له جيزان كامل منطقة جازان أيوة كتاب إعلام إعلام السنة المشهورة أي ይህንን ክታብ አላቸው ሌላ ደግሞ ነዝም አላቸው በግጥም ደግሞ አቂዳ አላቸው ሱለመል ውሱል ኢላ ዒልም ልዓቂዳ የሚል አለው ይ አለል አዎ ይሄ በጣም ጥሩ ክታብ ነው ሰውየው አይነኩም ሰውየው አይነኩም ያ ኢኽዋን እነዚህ ዝም ብሎ አለ መምለካ ውስጥ እንደ ሌሎች መሻይኮ እንደ አይድ አልቀርኒ እንደ ሰልማን አልዓውዳ እንደ ሰፈር አልሐዋሊ እንደ ሙሐመድ አልሙነጂድ አው አው አው አው አይደለም رحمه الله رحمة واسعة من أباتاتشو كأي والله من آيات إلى آخر سبحان الله كل من السلفيين حكمة في المملكة በጣም ለዚህ ደግሞ በተለይም ለአቂዳ ሰው ለመንሀጁ የምታገሉ ሰዎች ናቸው ወላሁ አለም እሺ በእንትናም በ في باب أشراط الساعة باب المنصورات تملكت الشيء أيوة الترمذي باب المنصورات لا تملكت ابن ماجه أمثال نعم نزيل أمثال نعم على አለው መስረጃ አለው ከና ለይሰ መስረጃን ብቻ አድላ በለው እዚህ ላይ አይዋ ንሱስ ነው ነስ አለው ደግሞ እንደምትመለከው ወአቋል ዑለማ ደግሞ በከ- መላይን ነው ያው ዑለማዎቹ ደግሞ አቋል ደግሞ አይዋ መላይን ነው አይ كف النبل زك لنا كف النبل زك الله هذا رجع جمال بنمي جمال في أفا من هداني آه إنه أفا في أفا ما لازم أفا إيش أفا إنه وني أفا في إنه سيادة نور الزيف الزاقة هنا كسر ዛሬ እንትና አትቀሩም እንዴ? ታዲያ ቡኻሪ የለም በስተ ተውና እችኛን ቅሎሽ እናንተ ፈለጋችሁን እሺ